أن يضرب مثلا ما بعوضة فما فوقها فأما الذين آمنوا فيعلمون أنه الحق من ربهم وأما الذين كفروا فيقولون ماذا أراد الله بهذا مثلا يضل به كثيرا ويهدي به كثيرا وما يضل به إلا الفاسقين الذين ينقضون عهد الله من بعد ميثاقه ويقطعون ما أمر الله به ويقطعون ما أمر الله به أن يوصل ويفسدون في الأرض أولئك هم الخاسرون كيف تكفرون بالله وكنتم أمواتا فأحياكم ثم يميتكم ثم يحييكم ثم إليه ترجعون هو الذي خلق لكم ما في الأرض جميعا ثم استوى ثم استوى إلى السماء فسواهن سبع سماوات وهو بكل شيء عليم فوجه الله سبحانه وتعالى نداءه إلى عباده أجمعين الله سبحانه وتعالى ጥሪውን አጠቃላይ በምድር ላይ ለሚገኙ ፍጥረታቶች ያቀርባል ባለፈው ደርስ በትናንትና ሁለት ከዛም በፊት በነበረው የሰው ልጆችን በሶስት ባር ተከፍሎ ለመጀመሪያዎቹ ሙተቂን ጥንቁቃን አላህን የሚፈሩ ብሎ ሲያወድሳቸውና መልካም ወረታ ሲቀጥራቸው ቀጥሎ ያለው ደግሞ የለየላቸው ካህዲዎች እነለዚነ ከፈሩ ከዘቡ ቢአያቲና በሚለው የጠቀሳቸው ሁለተኛ ደረጃ ከዛ ቀጥሎ ወሚነና መን የቁሉ አመና ቢላህ ከሰዎች ደግሞ ላሚን ሀኡላ ወላ ምን ሀኡላ ወዘበቢነ በይነ ዛሊክ በመካከል የሚዋደሉ የሆኑ እና አቋመ ቢሶች እንዳሉ ገልጦ እነሱም ደግሞ ከሁሉም የከፉ አደገኞች መሆናቸውን ለማሳወቅ አስራ ሶስት አያቶችን ደርድሮ ነበረ። በማጠቃለያውም የነዚህን የሶስተኛውን ቡድን ጉዳይ የበለጠ ግልጽ ለማድረግ ሁለት ምሳሌዎችን አስቀምጦና ገልጾ ነበረ የቆም ነው። እነዚህ እንግዲህ ሶስቱም የተለያየ አቋምና ባህሪያት ያላቸው ሰዎች በመሰረቱ የአደምና የሐዋ ዘር ናቸው ኩልኩም ሊአደም ወአደሙ ምን ቱራብ እንዳሉት ረሱል አለ ሰላቱ ወሰላም የአንድ አባት የአንድ እናት ልጅ ሆነው ግን አመለካከትና አስተሳሰባቸው በጣም የሰማይና የምድር ያህል የተራራቀ መሆኑ በጣም የሚያስገርም ነገር ነው የእናት ጉርጉር እንደሚባለው ከአንድ ምንጭ መጥቶ የዚህን ያህል የተለያየ ተቃራኒ አቋም መያዝ የማይጠበቅ ነገር ነበር። በተለይ አቅል አለኝ ከሚለው ሰው ዘንድ ማለት ነው። ሆኖም ግን የመጀመሪያዎቹ አላህ ወፍቋቸው የተፈጠሩለትን ትክክለኛውን መስመር ይዘው ለመቀጠል ሲታደሉ ሌሎቹ ግን ከፈር ተፈንግጠውና አርቀው ራሳቸው መካድና ማስተባበሉ ሳይበቃቸው አማኞቹ ለምን ወደ ኋላ ቀሩ ለኛ መካድ ሲገባቸው ብለው በእነሱ ላይ ጊዜ ጉድጓድ የሚቆፍሩና ችግር የሚፈጥሩ መሆናቸው በጣም አስገራሚ ነገር በመሆኑ ነቢያትን የላከውና ኩቱቦችን የሚያወርደው እነዚህን ሁኔታዎች ለማረክና ምናልባት አቅል ያለው ካለ ወደ መስመሩ እንዲመለስ ለመምከር ለማስጠንቀቅ ነው ከመሆኑም ሶስቱንም ቡድን በተለያየ መልኩ ታስቀመጠና ውጤታቸውን ተጠቆመ በኋላ አጠቃላይ ጥሪ ያቀረበ ለሁሉም ማለት ነው ሁሉም በዚህ በዱንያ ላይ እስካለ ድረስ የመመለስ እድል አለው የመስተካከል እድል አለው ስለዚህ ተስፋ እንዳይቆርጡ ቁል ያ ኢባዲ الذين اسرفوا على انفسهم لا تقنطوا من رحمه الله እንዳለው የሰው ልጅ የፈለገውን ያህል ቢያከፋ ቢያጠፋ በህይወቱ በጤንነቱ እያለ ጥፋቱን አውቆና ተጸጽቶ ወደ መስመሩ ከተመለሰ አላህ የሚቀበለውና የሚምረው መሆኑን ለማስገንዘብ ጥሪ ያቀርባል ማለት ነው እንግዲህ እስከዛሬ እድሉ ሳይኖራችሁ መመሪያው ሳይመጣላችሁ በተለያየ መልኩ ተበታትናችሁና ተቃራኒዎች ሆናችሁ ቆይታችኋል ካሁን በኋላ ግን በቃ ይኸውና መለክቴ ልኬላችኋለሁ ኪታቤን አውርጄላችኋለሁና በዚህ መርህ ስር ተሰባስባችሁ ሁላችሁም ወደ መዳኛው አቅጣጫ መምጣት አለባችሁ በማለት ያ ዮሐናስ እናንተ ሰዎች ሆይ ይላል እንግዲህ ያ የተናጠል የቡድን ስማቸው ቀርቶ አጠቃላይ በጋራ ስማቸው ተጠሩ ማለት ነው ናስ የሚለው እንግዲህ ሰው የተባለውን ሁሉ ካፊርም ይሁን ሙእሚንም ይሁን ሙናፊቅም ይሁን ሹይይም ላዲንይም ወተንይም ይሁን በአጠቃላይ ውስጥ ይገባል የሰው ልጅ ማለት ነው ስለዚህ እናንተ ሰዎች ሆይ ይላል አላህ Subhanahu Wa Ta'ala ተዕቡዱ ረበኩም الذي خلقكم ያንን ካልነበራችሁ ፈጥሮ ያመጣችሁ የሆነውን ብቸኛውን ጌታችሁን ፍጹም ናችሁ ተገዙ የሚያወጣችሁና የሚያድናችሁ ይሄ መስመር ብቻ ነው ግሬስ ዛሬ በተለያየ መልኩ እውነት መስሏችሁ ተሳሳችሁ ከቆያችሁ አሁን ግን እውነቱ ቁልጭ ብሎ መጥቷልና ሁላችሁም ወደ ተውሂድ ማዕድ በመሰባሰብ አንድ ኻሊቃችሁንና ራዚቃችሁን በብቸኝነት እንድትገዙ ጥሪ ይቀርብላችኋል ለዚህ ግብዣ ሁላችሁም ፈቃደኝነትን ማሳየት ይጠበቅባችኋል ይላል ማለት ነው እና አዕቡዱ ማለት ወህዱሁ ቢልዒባዳ በአምልኮ ብቸኛ አድርጋችሁ ያዙት አላህ እናንተን ሲፈጥር ረዳትና ተባባሪ እንዳልፈለገ ሁሉ እናንተ ደግሞ እሱን ስታመልኩ የእሱ ተካፋይና ተቀናቃኝ አታድርጉለት ተውሂድ العبادهና ተውሂድ ኡሉሂያ የሚባለው ወይም ተውሂድ ሩቡብያ ሁልጊዜ በቁርአን እንደዚህ ተጣምሮ ነው የሚመጣው እና እያንዳንዱ ሰው አቅል እስካለው ድረስ ማን ነው የፈጠረ ተብሎ ከተጠየቀ መልሱ ግልጽ ነው ሱራቱን እንዳልፈጠረ ያቃል አምኹሊቁ ምን غير شيء አሙን خالق እንዳለው ወይም ደግሞ ሌላ አካል እንደፈጠረው እንደሌለም ያቃል አላህ ነው ማለት ግድ ነው ምናልባት ይህን እውነት ሊናገሩ ያልፈለጉ ልግመኞች ካሉ ወማ ይልኩና ይለደር ሊሉ ይችላሉ እነሱም ቢሆን ልባቸው ያቃል ነፍራውን እንኳን ሳይቀሩ አነ ረብኩም አላ እያሉ ለቀድ አሊም ተማ ኡላይ ينطقون لقد علمت ما انزل هؤلاء الا رب السماوات والارض قال النبي الله موسى በመላሱ ታስተባብላለህ እንጂ እርግጠኛ ነኝ በህሊና ውስጥ እነዚህን ተአምሮች ለኔ የሰጠው ረብ ሰማያት ወልአርድ መሆኑን ታቃለ ብለው ሲያፋጠጡት አላቅም ብሎ ደፍሮ ሊመልስ አልቻለም ጠቃለ አለ ማለት ነው ይሄን ለዳኝነት አቀረቡት ማለት ነው አሁን ማንሙት በልብ የነገር እውነት መሆኑ አይሰማም ሲሉ ጠጥ ነው ያለው ማለት ስለዚህ አላህ እንግዲህ ማንኛውም ሰው አቅል እስካለው ድረስ ፈጣሪ የለኝም ማለት አይችልም የላቸውና አይናውጣዎቹ ካልሆኑ በስተቀር እነሱም ቢሆን ራሳቸውን ጭምር አስተባብለው እንጂ ህሌናቸው አይቀበልም ያለ ፈጣሪ ተገኘን ማለት እና አሁን ምንድነው በተውሂድ ሩብያ በመሸጋገር ወደ ተውሂድ ኡቡድያ ሊያመጣቸው ነው የፈለገው ማለት ነው ያ አዩሃ الناس እናንተ ሰዎች ሆይ እቡዱ ረበኩም ወሂዱ ረበኩም ረብ ማለት ኻሊቅ ራዚቅ ሰይድ المطاع ማለት ነው ሁላችሁን ካልነበረ ያስገኛችሁ ካስገኛችሁ በኋላ ደግሞ ምግቡን እየቀለበ እያንከባከበ ያሳደጋችሁ ጠብቆ የያዛችሁ እድሜያችሁ ሲደርስ ደግሞ ያለ ፍቃዳችሁ የሚወስዳችሁ አንድ ኃይል እንዳለ ታውቃላችሁ ስለዚህ ይህን ኃይል ብቸኛ አስገኝታችሁና መጋቢያችሁ እሱ እስከሆነ ድረስ እናንተም ደግሞ ብቸኛ አድርጋችሁ ልታመልኩት ይገባልና ሁላችሁም እስከዛሬ ይዛችሁ የቆያችሁትን ጥላችሁ ወደዚህ ቁም ነገር ተሰባሰቡና በዚህ ላይ ተረባረቡ ይላል ማለት ነው እና ረበኩም የሚለው خالقكم الذي خلقكم ማለት እንደገና ተእኪር ሲያረግ الذي اوجدكم من العدم ትናንትና አልነበራችሁም ካልነበራችሁ በኋላ እንደገና ፈጥሮ ያስገኛችሁ ያመጣችሁ የሆነ ማለት ነው ወለዲና من قبلكم እናንተን ብቻ ሳይሆን ደግሞ ከናንተ በፊት ቀደም ሲል የነበሩትን አባቶቻችሁንና ቅድመ አያቶቻችሁንም ጭምር እስከ መጀመሪያው ሰው ድረስ ያስገኘው እርሱ ነው የስተሆነ ድረስ ይህን ጌታ ብቻ አምለክ ይኖርባችኋል በላቸው ይላል ለአለኩም ተተቁን እና ይህንን መለኮታዊ ጥሪ በአግባቡ ተቀብላችሁ ጌታችሁን በብቸኝነት ታመለካችሁ ያነ ከጌታ ቁጣና ቅጣት የመዳን ተስፋ አላችሁ ይላል አላህ Subhanahu Wa Ta'ala ይርዛለኩም ለተቅዋ والنجات والفلاح والنجاح የብቻ ነው መዳኛው መንገድ ተውሂድ ጠሪቀ ተውሂድ ማለት ነው ያላህን ተውሂድ አክብራችሁ ብቻውን እንደፈጠረኝ ብቻውን አመልከዋለሁኝ ብለ በዚህ ከተስማማ ሁላችሁም የመዳን ተስፋ አላችሁ ከዚህ መስመር ያፈነገጠ ግን የመዳኛ እድል የለውም ይላል ማለት ነው ስለዚህ ተውሂድ በሁለት አበይት ዘርፎች ይከፈላል የሚሉት ዑለሞች ከእንዲህ አይነቶቹ አያቶች በመነሳት ነው ማለት ነው ተውሂድ ሩብያን ብቻ መቀበል ሙስሊም ሊያረጋ አይችልም ተቋ ነጃህ ሊያመጣም አይችልም የቢችል ኑሮ እና አቡጀህል እና አቡላሃብም ይድኑ ነበረ ወለን ሰአልተው መን خلق السماوات والارض ፈንባልጉ ለይቁሉን الله ይላል አሁን በቃለ መሐላ አስደግፈው የማ የታወቀ ነው አላህ ብቻ ነው ሁላችን የፈጠረው ይሉ ነበረ ማለት ነው ወለን ሰአልተው መን ነዘለ من السماء ماء فاحيا به الارض بعد موتها ፈንባልጉ ለይቁሉን الله ወደ ሰማይ ዝናብ የሚወርደው ማን ነው ተዛ በቀይን አብቅሎ ለፍጥራን ምግብ የሚቸረው ማን ነው ሲባል አላህ ነው والله ይላሉ ይህን እያሉ ግን አይመተል ኩፍር ተባሉ ማለት ነው ምንድነው የጎደላቸው ተውሂድ ለዑቡድያን ባለመጨመራቸው ፈጣሪያችን አንድ አላህ ብቻ ነው በሚለው እና ቦላሃብ እና ሸይባ እና ዑትባ እና አቡ ጀህል ይስማማሉ ግን ችግራቸው ምንድነው ላኢላሃ ኢላላህ አንቀበልም አሉ እሱ ብቻውን ቢፈጥረንም እኛ ግን ስናመልከው እሱ በዋነኝነት ይመለክ እንጂ በተዋረድ መመለክ የሚገባቸው አሉ በሚለው ነጥብ ነው የወደቁት ማለት ነው አላህ አጋር አይፈልግም እና አላህን እኮ አንገዛም አላሉም ልብ በሉ ላይ አላህን አንገዛም አናውቀውም አላሉ አላህን በዋነኝነት ይገዛሉ እነሱም ቢሆን እዛ በለመዱት እንትናቸው ማለት ነው ችግራቸው ምንድነው አላህን በቀጥታ መገዛትና በሱ ብቻ መወሰን አስፈላጊ እንደዛ አይደለም አደቡ ይላሉ ማለት ነው አዳቡ ተጥቢቁ ላይ ነው ልዩነት የመጣው ሩስሎች ጋራ ማለት ነው እነሱ እንደና አላህን በጣም ለማክበራችን የተነሳ ይላሉ ከኛ ከሙስሊሞች ከምንባለው የበለጠ እንደሚያከብሩት ነው እነሱ የሚናገሩት ማለት ነው አላህ በጣም የተከበረ እኮ ነው ቀላል ነገር አይደለም አንተ ዝም ብለህ ተመረጥ ተነስተ በወንጀል በተጨማለቀ ቤት ያረብ ረብ ሀገር አድርግልኝ ትላለህ እንዴ ይሄ ብልግና ነው ድፍረት ነው ይላል ማለት ነው እንግዳ ምን ይሆን እና ጌታ ባለሟሎች አሉት ቅዱሳን ንጹሃን ወዳጆች አሉት እነዛ ወዳጆቹን ነው እኛ ማናገር ያለብን እነዛ ወዳጆቹ መላእክታ ሊሆኑ ይችላሉ ነብያት ሊሆኑ ይችላሉ ሲዲቅ ሊሆኑ ይችላሉ ሷዳ ሊሆኑ ይችላሉ ብቻ ከኛ ይሻላሉ አይደለም ስለዚህ እነሱ ዋሽጣ መሆን አለባቸው እነሱ በአንድ ጎናቸው የኛ የፍጥሮች አካል ናቸው እኛ ጋራ ንግባባለን አሉ ንቀራረባለን ምንም ቅዱሳን ቢሆኑ በሌላ ጎናቸው ደግሞ የአላህ ባለሟሎች ናቸው የአላህ ወዳጆች ናቸው ስለዚህ ድልድይ ይሆናሉ ማህከል እነሱን እንግዲህ ባለቃነት ስናከብራቸውና ስንዘይራቸው ስንሳለማቸው ጉዳያችንን እንደወልጌታ እንዲቀበለን ጸልዩልን ለጌታ አቃርቡን ያስታርቁን ስንላቸው ይቀርቡን አይለላህ ዙልፋ ወደ ጌታ ማቃረብን ያቃርባሉ እነዚህ እኛ ሙርዶች ናቸው እኛ ገልጋዮች ናቸው አንተ ምን የማራቸው ታሉ እነሱ ቃል አይታቀፍም በጌታ ፊት እኛ ግን ዝም ብለን ዘለን ጌታን እንዳርግልንታል ታል ወንዳውም ምሕረት ማገኘት ሳይሆን በቢፍረት እንተሰሳለን እንዴት አንተ በምትስኮነጅልበት በተረምከው አፍ ተብራኔን ትጠራለህ ይልና የበለጠ ይጥፈናል ብለው በመፍራት ለዚህ ነው ሙሌ በመሐከል ታስቆ የሚገረግሩት ማለት ነው ታዝሪ የተለያዩ ጣዖታቶችን የሚገረግሩት እነዛ ጣዖታቶች ምስሎች ናቸው አብዛኛዎቹ ምስሎች ግን ለምስልነታቸው አይደለም በጉዑዝነታቸው አይደለም አንዱ ከእንጨት ነው የተሰራው ሌላው ተድንጋይ ነው ሌላው ተናሃስ እንዲሁም ከወርቅ የተለያየ ደረጃ አላቸው ሁሉም እነዛ ቁሳዊ የተለያዩ አውልቶች እንደ ጌታ ራሳቸው ፈጣሪ አድራጊ ናቸው ብለው አይደለም እንግዳው ከነሱ ጀርባ እነሱን የሚወክል አካል አለ ታሪክ ያለው ማለት ነው የተለያየ አውልት የተሰራለት ሁሉ በጅብሪል ስም ነው የተሰራው ማለት በሚካኤል ስም ነው የተሰራው እና በኢየሱስ ስም ነው በመርየም ስም ነው የተቀረጸው ማለት ነው ስለዚህ እኛ ከጀርባው ያሉት ናቸው የሚያመልኩት እነዛን ነው እነዚህ ግን ማስታወሻ ናቸው ማለት ነው ስለዚህ እኛ እኮ እናንተ ሙስሊሞች አልገባችሁም እንጂ ከአላህ ሌላ ያለን አይደለም እናመልከው ነው የሚሉ በጠለቅ ብለሃን ብትከራከራቸው በተለይ የተማሩት እኛ እኮ ከጌታ ፈጣሪ አምላክ በስተቀር ምንም ነገር አናመልክም ይለዋል ማለት ነው እንግዳ ወጣ በሚላቸው ጊዜ ይቀርቡና ይላል ይዘፋ እነዚህ የጌታ ባለሟሎች እናንተ ነብያችሁን ታከብራላችሁ አይደለም ይላል አዎ እኛም እንደዛው እኮ ነው ኢየሱስን የምናከብረው ኢየሱስ ይህ የጌታ ቅርብ ስለሆነ ተወዳጅነቱ ማልፎ ልጅ ስለሆነ ይላል እና አባትና ልጅ መቼም ምን ያህል እንደሚቀራረቡ ታውቃለህ ስለዚህ ልጅ ስናገለግለው እነዚህ እኔ አሽከሮች ናቸው አባዬ እንዳጨክንባቸው ካለ በቀጥታ ጉዳያችን ያልቃል ለኛ ብሎ ነው የተሰቀለው የተወገረው ይላል ማለት ነው ይሄ ልዩነቱ ስለዚህ የዚህ አይነት ከ አያዋጣም ጥራጥም ቢሆን ተውና ቀጥ ብለህ እኔ እንደፈጠርኩ እኔን ጠይቀኝ መቼ ነው እኔ ማንም ወንጀለኛ እንዳይጠራኝና እንዳይጠይቀኝ አልኩት ተፈጥረው ያልተጠየቅኩትን እንደገና ለምን ስሜን ትጠራለ ያላችሁ ማን ነው ይላል አላህ ረብ ዓለሚን قريب ነው ለሳለከ ኢባዲ አንኒ ፈኢን ቀሪብ ኡጅቡ ዳዕወተ ዳዒ ወንጀለኛ ቢሆን አቃለውም ወንጀለኛ አይጥራኝ ብዬ እኔ በር አልዘጋሁበትም ማንኛውም ወንጀለኛ ተውባ ሊያረግ ይችላል ሀታ ተውባ ሳያረግ እንኳን وما كان الله ليعذبهم وهم يستغفرون على لم لمشرك العرب ከነብዩ ሲጋራ ሲከራከሩ ውለው ለሊት የታባከ እንዳታጠፋን ይቅር በለን እያሉ እስትፋር ያረጉ ነበርና ወጀ እና እስትፋር እስካረጋችሁ ድረስ አላጠፋቸውም ማለት ሱብሃንአላህ ከዛ የበለጠ ጀሪማ አለ እና ሰዎች እንግዲህ በዚህ ነጥብ ነው ብዙ ጊዜ የሚሳሳቱት ተናንተም ጋርም ምናልባት ነገም ይሄ ነው ሰዎች ጌታን ያከበርን የመሰላቸው እሱ ያልወደደውና ያልፈቀደውን ነገር ራሳቸው ፈጥረው ወገረው ዲንህ ማካኑ ያመሉን እንዳለው በዲን ስም ራሳቸው የፈጠሩት ዝባዝንቴ ትክክለኛ ጦሪቀ ሙስተቂም መስሎ ይታያቸውና በዛ ይጠፋሉ ማለት ነው ስለዚህ እንተውትና በቀጥታ ሙባሸረተን ነገር መገናኘት ትችላላችሁ ጌታችሁን በብቸኝነት ተገዙ አምልኩ እናንተንና ከእናንተ በፊት የፈጠረውን ጌታ እናንተም ደግሞ በቀጥታ ምንንም ማንንም በቀጥታም ሆነ በተዘዋዋሪ ሳታጋሩበት ለሱ ብቻ አምልኮ በመስጠት ተገዙ ያን ካደረጋችሁ ለአለኩም ተጠቁ ያኔ ታጌታ ቁጣና ቅጣት ዲናችሁ ተጠብቃችሁ ለምትመኙት መልካምና ዘላለማዊ ጽድቅ ተበቃላችሁ በላቸው ይላል ማለት ነው ስለዚህ የተውሂድ ቁልጭ ያለ መንገድ ነውና ይህ ነው የመዳኛው መንገድ እያለ ነው አላህ Subhanahu Ta'ala አንደዲ ጃለ ለኩሙል አርዶ ፍራሻ አሁንም እንግዲህ አላህ እኛን እንዴት እንደፈጠረን መኖሪያ ሀገራችንን እንዴት እንዳዘጋጀልን እያስተዋወቀ ነው ማለት ነው እንኳን እናንተ አውቃችሁ ጌታችን እርዳን ድረስልን ብላችሁ ገና ሳትፈጠሩ እናንተ አቤቱታ ሳታቀርቡ እኔ ምን እንዳደረኩላችሁ ልንገራችሁ ማጣቆ ከሆነ ይላል አላህ ማለት እኮ አለዲያ ነው ጃለ ለኩም الارض ይህችን እናንተ የምትኖሩባትን ምድር ፍራሻ ለእናንተ ምቹ የተደለደለች ዓለም አድርጎ የፈጠረላችሁ እሱ ነው እናንተን ፈጥሮ ዝም ብሎ አልሆነ ቦታ አልጣላችሁም ምድር ምቹ ናት ብትኖሩባት ቤት ብትሰሩባት ብትቆፍሯት በተዛ የፈለጋችሁትን ብታረጉባት ሰጭ ደከመኝ የማትል እናንተን ሁልጊዜ እንደ ፍራሽ አመቻችታ የምትይዝ ምቹ ሀገር አርጌ ፈጠርኩላችሁ ይላል ወጣማ ሰማይን ደግሞ ቢና ከበላጩ እንደጣራ ጣራ አድርጌ ያለምንም መደገፊያና ማንጠልጠያ በሰማይ ላይ በአየር ላይ ተንጠልጥሎ እናንተ እንደጣራ እንዲያገለግል አደረኩኝ ይሄን ያደረገ ሌላ ኃይል አለ ወይ ከኔ በስተቀር ነው የሚለው ይሄን ያደረገ ሌላ ተፎካካሪ ካለ ወይም እሱ ሲራ የነረዳው ካለ በአምልኮም እሱም ድርሻ ይኑረው ይባላል ማዕቁል ግን እነዚህን ጉዙፍ ዓለሞች ምድርን ስገለድል ከአንድ አይኑ ሰባት ሰማያትን በባዶ ውሃ ላይ ደርድሬ በዚህ መልክ ሳስጠምቅ አንድ እንኳን በሐሳብ ደረጃ እንኳን አይረዳኝ የለም ስለዚህ ጌታ ከኔ ከኔዎች ከየት መጣ ይላል አላህ Subhanahu Wa Ta'ala እና ግዴታና መብት እንግዲህ የጎን ለጎን ናቸው ዓለምን በመፍጠር ድርሻ ያለው አካል ካለ በመመለክም ድርሻ ይኖረዋል ማለት ነው ዓለምን ሲፈጥር ግን ጥንታ ያላበረከተ ከሆነ እሱ ለራሱ ፍጡር ነው ሁላችሁም ተሰባስባችሁ አንድ ፈጣሪን ብቻ ማምለክ ነው እንጂ ያለባችሁ የተዋረደ አምልኮ የሚባል ነገር የለም ይላል ማለት ነው ወአንዘለ ምን ሰማይ ማ ሁላችሁም እንደምታዩትና እንደምታውቁት ደግሞ ከወደ ሰማይ ከላይ የሚዘቀዘቅ ውሃን የሚያወርድላችሁ እርሱ ነው አላህ በስተቀር ዝናብ የሚያወርደው ማን ነው ይባል ማንም ሰው ገሌ ነው ሌላ አይችልም ከሱ ውጭ ማለት ነው ታخرج ቢሂ ከዛ ከሰማይ በወረደ ውሃ ከወደ ከወደ ላይ በሚወርድላችሁ ውሃ ምን ተመራቲ የተለያዩ አዝርቶችንና ፍራፍሬዎችን ያበቀለላችሁ እርሱ ነው ይላል ለምን ይርዝቀለኩም ለእናንተ ሲሳይ ሆኗችሁ ዘንድ እናንተ እንግዲህ ሳትበሉ እማትኖሩ እንደመሆናችሁ አላህ Subhanahu Wa በምድር ላይ ፈጥሮ ምድር በዳ ላይ ዝም ብሎ ቢጥላችሁ መኖር አትችሉም ግን ለመኖር ዝናብን አውርዶ በቃይን አብቅሎ ፍሬዎች አፍርተው ለእናንተ ምግብ እንዲሆኑ ያዘጋጀ በየለቱ ይሄን የሚቸርና የሚለግሳችሁ ጌታ ነው አላህ አልዋሂድ ማለት ታዲያ ይሄን ሁሉ ለሚያረግላችሁ ጌታ ነው በቀጥታ አምልኮ መስጠት ያለባችሁ ሌላው ምን ፈይዶ ነው እኔ ጋር የምታወዳደሩት ይላል ማለት ነው ለአለና ሪስቀለኩም ለእናንተ ሲሳይ ምግብ እንዲሆናችሁ ብዬ ነው ይህን ሁሉ ያደረኩት ፈላ ተጃሉ ሊላሂ አንዳዳ ስለዚህ እነዚህን ሁሉ ነገሮች ለእናንተ ሳዘጋጅና ሳመቻች እኔን የረዳና የተባበረ እስከሌለ ድረስ በአምልኮ መብቴም ለአላህ ማንንም አጋር ማድረግ የለባቸውም አድራደን ማለት شركاء ማለት ነው አምልኮ ስትሰጡኝ የኔ ጋራ በተዋረድ እንኳ ቢሆን ከመቶ አንድ percent እንኳ ቢሆን አምልኮ ሊሰጠው የሚገባ የለም ለምን አምልኮ የኸልቅ ዋጋ ነው ማለት ነው ጌታ ስለፈጠረ ስለመገበ ሁሉ የሁሉ አለቃ መሆኑን አረጋግጧል ያነ ደግሞ ለሱ ምላሽ እንደ ምስጋና አምልኮ ይሰጠዋል ሌሎቹ ግን ምንም ነገር የተከሩ ነገር እስከሌለ ድረስ ከኔ ጋራ አታወዳድሯቸውና አትዘርድሯቸው ወአንቱም ታለሙን እናንተ ከኔ ጋራ ሊወዳደር የሚችል እንደሌለ እያወቃችሁ ይላል አላህ Subhanahu Wa Ta'ala አንተ በህሊና ራሱ ረጋ ብለህ ብታስተውል ከአላህ በስተቀር የፈጠረ የመገበ ማንም እንደሌለ እያወቅ እንደገና አምልኮ ላይ ስትመጣ የጌታ መብት አይባዳን እንዴት አርጋ አሳልፈ ለሱ ትሰጠዋለህ ማለት ነው ወይም ወአንቱም تعلمون ማለት እናንተ ይህ ነገር ካላ በስተቀር ማንም እንዳላደረገው ታውቃላችሁ ታዲያ እያወቅ እንድታጠፋለህ ለማለት ነው ወሰለላሁ ዐለይሂ ወሰለም አለ ነብይ ወኢላ ሊቃ ሰለላሁ ዐለይሂ ወሰለም እና አላህ Subhanahu Wa Ta'ala የኢባዳን ጉዳይ በማንሳት ፍጥረታት በሙሉ በቀጥታ አምልኮ ለሱ ብቻ መስጠት እንዳለባቸው ነው ቅጭን እየተናገረ ያለው ማፈቅቱል ጅንነ ወል ኢንሰ እንዳለው ከዚህ ውጭ ግን ማንኛውም አካል የጌታ ተወዳዳሪና ተፎካካሪ ወይም ረዳት እንደምክትልም ሆኖ ሊያገለግል የሚችል እንደሌለ ነው እያረጋገጠ ያለው ማለት ነው ሁላይ ላይ ግን የሚገባው ቁም ነገር ምንድነው አንድ ሰው ኢባዳ ለአንድ አላህ ብቻ ማድረጉን እንዴት ብሎ ነው የሚያረጋግጠው ሰዎች ባለማወቅ ይሳሳታሉ ያውቁ ብቻ ሳይሆን የማያውቁት ናቸው ብዙ ጊዜ የሚያጠፉት ማለት ነው እና ኢባዳን ማወቅ አለብን መጀመሪያ ኢባዳ ማለት ምን ማለት ነው የአምልኮ መገለጫ የሆኑ ተግባራትና ቃላቶች አሉ በጣም በርካታ ናቸው ለምሳሌ ለአርካን الاسلامን በግንባር ቀደም እንወሰዳቸው ሶላት ጾም ዘካት ሐጅ የመሳሰሉት ነገሮች ለአላህ እንጂ ለማንም እንደማይደረግ እኛ ሙስሊሞች እናውቃለን ሌሎችም ጭምር ያውቃሉ እነዚህ ነገሮች ለአላህ እንጂ ለሌላ እንደማይደረጉ ግን ሌላ የማናቃቸው ኢባዳ የማይመስሉ ነገሮች ተራ ነገሮች አሉ እኛ ኢባዳ መሆናቸውን ባለማወቅ በሌላ እናውላቸዋለን ማለት ነው ለምሳሌ ነዝር ከፍጥር ነዝር እናደርጋለን አንድ ትልቅ ሰው ያልነው አካባቢ ሰዎች እንደዚህ የደረጃችን እንደደረሳችሁልኝ ነው እንዲያደርጋለሁ እንላለን ወላላ እንጂ ለፍጡር መደረግ የለበትም የፈለገው ትልቅ ቢሆን ማለት ነው ማላ አለ ማላ ማን كان حليفا فليحلف ነው ያሉት ባላህ ማማል አለብህ ይባላል ሙስሊሞች ግን እንዳውም አንዳንድ ጊዜ ዑለማ የሚባሉትም ሳይቀሩ ሙስጠፋው ነብዩን ሲል ታገኘዋለህ ማለት ነው በአላህ ማማል ትቶ በፍጡር ይምላል ማለት ነው ይህ ችግር ነው እና ኢባዳ የሚባሉ ነገሮች በጣም ዘርፋቸው ብዙ ነው ስለዚህ ቁል ኢነ ሶላቲ ወንሱኪ ወመህያይ ወመማቲ ሊላሂ ረብል ዓለሚን ኢባዳን አላህ ተቀለል ባለ መልኩ ሲገልጠው ምን ይላል ስግደቴ ይላል ንሱኬ ንሱክ ማለት የሐጅ ስራ ወይም ጸሎት ኢባዳን በአጠቃላይ ያጠቃል ከዛ በኋላ ወመህያይ ይላል በጣም አድማሱን አሰፋው ህይወቴ ለአላህ ብቻ ነው ህይወቴን የሰጠኝ አላህ እንደመሆኑ በህይወቴ የማረጋቸው እንቅስቃሴዎች ሁሉ በአላህ ፍቃድ ነው የሚመሩት አላህ ባዘኝና በነገረኝ መልክ ሄዳለሁ ማለት ነው ከዛ አልፎ ወመማቲ ሞቴም በአላህ እጅ ነው የሚገለኝ እሱ እንደመሆኑ ስሞት ደግሞ እሱ የሚፈልገው መንገድ ሁኜ ነው መሞት ያለብኝ በል ይልሃል ማለት ነው ስለዚህ አጠቃላይ እዚህ ዓለም በተነስተም እንሄድ የምናረጋቸው እንቅስቃሴዎች በቀጣም ሆነ በተዘዋሪ ኢባዳ ላይ ውስጥ ይገባሉ ማለት ነው ስለዚህ የምናረጋቸው ነገሮች ያን ነገር ልናገር ስንፈልግ አላህ ይወደዋል አሁን ምለውን ነገር ወይ ብለን ቆም ብለን ማሰብ አለብን ሰራ ስንፈልግ ይሄን ነገር ለማን ብዬ ነው የምሰራው እንዴት ነው ምን ያስከትላል ማለት አለብን በዘፈቀን ብለን ልክ ሆነን የምንሄድ ከሆነ ያን ነገር ፈለግንም አልፈለግንም ከአላህ ውጭ ላለ መዋሉ አይቀርም ማለት ነው ወይ ነፍስ ልናስደስት ነው ወይም ሸይጣንን ታዘን ነው ወይም ደግሞ ሸያጢን አልኢንስ አለቆች የሚባሉትን እነሱን እናስደስታለን እነሱን ትእዛዝ እናከብራለን ብለን ነው የምንሰራው ያ ሁሉ የአላህ ፍቃድ ሳይጠየቅ በቀጥታ የፈለግነው ነገር ለፈለግነው ታዋል ነው ያን ጊዜ ኢባዳ ባለቤቱን ስቶ ወደ ሌላ ሄደ ማለት ነው እና መጀመሪያ እንግዲህ አላህን ሀቅ ለመጠበቅ ኢባዳ የሚባሉትን ነገሮች በሚገባ ማወቅ ይኖርብናል ከዛ በኋላ የአላህን ሐቅ አውቅ ያለውን ይህን ነገር ለሱ እንጂ ለማንም አላውልም ማለት እንችላለን ግን ኢባዳን ያላወቀ ሰው ወደደም ጠላም ከአላህ ሌላ ላለ አንድ ነገር ማበርከቱ የማይቀር ነው ማለት ነው እና ስለዚህ እንግዲህ ባጭሩ መሰረታዊ ጉዳዩ ነው ፍጥረታት የተባላችሁ ሁሉ እኔ ፈጣሪ ጌታችሁን ብቻ አምልኩ እናንተንም ከእናንተ በፊት የነበሩትም አባቶቻችሁን ያገኘውና የፈጠርኳቸው እኔ ነኝ ከዚህ ውጭ ከሄዳችሁ ችግር ላይ ትወድቃላችሁ ብሎ ካስጠነቀቀ በኋላ ወደ ሁለተኛው ነጥብ ይሻገራል ማለት ነው እንግዲህ ሰዎች ካፊር የሚሆኑ ሰዎች ብዙ ጊዜ ተውሂድን ባለማወቅ ወይም ባለመቀበል ነው በሁለተኛ ደረጃ ደግሞ ተውሂድን በመሰረተ ሀሳብ ተቀብለው ሲያበቃ የረሱልን ማንነት ባለማወቅ ነው ደግሞ እንደገና የሚሳሳቱት ማለት ነው እና ወደ ረሱል ይሻገራል ወይን ኩንቱ ፊ ሚማ ነዘልና አላ አብዲና ረሱልና የኪታቡን ጉዳይ በሚገባ ያልተገነዘበና ያልተቀበለ ሰው አሁንም ሽርክ ላይ መውደቁ የማይቀር ስለሆነ መጀመሪያ ስለ እርሱ ተገለጠልን በኋላ ቀጥሎ ስለ ኪታቡና ስለ ነብዩ ጉዳይ ያነሳል ማለት ነው ወይን ኩንቱም ፊ ረይብን ፊ ማለት ነው እናንተ በጥርጣሬ ላይ ከሆናችሁ ሚማነዘልና አላ አብዲና በባሪያችን ወይም በአገልጋይ ባለሟላችን መሐመድ ላይ ያወረነው ኪታብ እውን የኪታብ ቁርአን የአላህ ቃል ነው ወይስ ብላችሁ እየተጠራጠራችሁ ከሆነ ወንጥረጥራቸውን ለማስወገድ ፈቱሪ ቢሱረቲን እንይትሌ እሱ ከማን በልጦ ነው ከማን ተሽሎ ነው እና በማን ይበልጠኛል አተካራ ተወጥራችሁ ከሆነ የምትጠራጠሩና የምትደናበሩት ይሄን ነገር አቅማችሁን ለመለካትና ለማወቅ ትችሉ ዘንድ እሱ ጌታ ሳይሰጠው በራሱ ጥረት ነው ይሄን መመሪያ ያመጣው የሚል ጥርጣሬ ካለባችሁ ይህን ማስወገጃው ቀላል ነው ይላል እሱም ሰው ነው እናንተም ሰው ናችሁ እና እሱ በገዛ ጥረቱና በገዛ አቅሙ ይህን የመሰለ ኪታብ ማምጣት የሚችል ከሆነ እናንተም መሰል ተወዳዳሪ ናችሁና እስቲ እሱ የመጣውን ኪታብ የመሰለ አምጡና ተወዳደሩት ይላል ማለት ነው የሚስሪ ማለት የሚስሪ القرآن في البلاغه والبيان والوضوح والعموم ቁርአን እንግዲህ የዱንያውንም የአኸራውንም የቅርቡንም የሩቁንም ምስጢር ያዘለ ነው ይህንን አይነት መልእክት ያዘለ ፍጹም የሆነ ኪታብ ለማምጣት እናንተ የምትችሉ ከሆናችሁ አምሳያውን አምጡና ተወዳደሩትና አሸንፉት ያኔ ያው በውድድሩ እናንተ ታቸነፋችሁ ውሸታም ነው ማለት ትችላላችሁ ማለት ነው ግን ይህንን ማታደርጉ ከሆናችሁ እናንተ ሽንፈታችሁን መቀበል ግድ ይላል ማለት ነው እና ይህን በተመለከተ ቁርአን በተለያየ ቦታ ነው ደጋግሞ ይሄን ነገር የተናገረው አንድ ቦታ ላይ መጀመሪያ አካባቢ ቁልፈቱ ቢሚትሊ ይላል ወጥቅሉ ቁርአንን የመሰለ ነገር ሙሉ ቁርአን እሱ ያመጣውን የሚያክል በይዘቱም በብቃቱም አምጡ ይላል በሌላ ቦታ ይሄን ደግሞ ሲያቀታቸው እንደገና አስተያየት አድርጎ በመቀነስ የአሽር ሶሪ ሚምስሊ ይላል አስር ምዕራፍ አምጡ ይላል ይህ ከ114 ምዕራፍ ያው ማጫጭሮችን መርጠው ቢሆን አስር ምዕራፍ አንጥተው ቢወዳደሩ የቁርአን መልእክት የሚያስተናግድ አድርጉ ከሆነ በዛ እንዳሸናፊ ይቆጠርላቸዋል ተብለው ነበር ማለት ነው እሱም አልተቻለም ከዛ ቁርአቱ ቢሚስሊህ ይላል ሱረቱ ዩኑስ ላይ አን ቢአየቲን ቢሱረቲን ሚስሊህ ሱራ አንድ ሱራ ሱራ እንግዲህ በጣም አጭርም ሱራ ለና አጤናም ሱራ ናት እሷንም ታለ እንኳን ትክክለኛ የእሷን መልእክት የሚያዝል የሆነ ከመጣ በውድድሩ እንዳሸናፊ ሊቆጠርላቸው ነበረ የሰው እንግዲህ የውድድር ተሰጥቷቸዋል ማለት ነው እና ሆ በለቻሩ እያሉ ይዘላብዳሉ በቅጥፈት ነው እንግዲህ የመጠም ተፈቆ ስላለው ተዳጥሞ አቀናብሮ ቅኔ ነው የሚያነብላችሁ ሌላው ደግሞ ሲህር ነው ካህና ነው ሽዕር ነው ይላሉ ጥሩ እንደምትሉት ከሆነ ልክ እርሱ በሚለው መልክ ሽዕርን በሉት ካህናም በሉት የፈለገውን በሉት በሱ ኪታብ ተወዳዳሪ የሆነ በሙሉ አንቱ ያ ካልተቻላችሁ ደግሞ 10 ምዕራፍ አምጡ ያም ተከበረ ደግሞ አንድ ምዕራፍ አምጡና ቁርአንን የመሰለ ነገር ታመጣችሁ የዛ ጊዜ እኛም ይሄው ተመሳሳዩን አምጥተናል ብላችሁ ልትከራከሩ ትችላላችሁ ይህን ማድረግ የማትችሉ ከሆነ ግን ይሄ ሰውዬ ከጌታ መልእክት አልደረሰውም ለማለት ማረጋገጫ የላችሁም ሲል አፋጠጣቸው ማለት ነው እና እንዳው ሱረቱል ኢስራ ላይ ተነጭራሹ ቁርጡን እንዲያውቁ قل إن اجتمعت الإنس والجن على أن يأتوا بمثل هذا القرآن لا يأتون بمثله ولو كان بعضهم لبعض ظهيرا ይላል ሰዎች ጥሩና ጅኖች የሚጨመሩላቸው ይላል በዚህ በምድር ላይ ተቀላን የሚባሉት ሁለቱ ፍጡሮች ናቸው ጅኖችም ሰዎችም ዓለም ተዳር ተዳር ያሉት ምሁሩም ለማህጅሙም ተሰብስቦና ተረባርቦ ባለበለላ አቅሙ ቁርአንን የመሰለ ተረዳርታችሁ ብታመጡ የዛ ጊዜ እናንተ እንዳሸነፋችሁ ይቆጠርላችኋል ግን ይሄን ሊያደርግ የሚችል የለም ይላል የራሱ ትልቅ ታምር ነው እንግዲህ እስካሁን ድረስ ይሄ ሱራ ከወረደ በኋላ አላህ Subhanahu Wa Ta'ala በሺ የሚቆጠሩ አመታቶችን አሳልፏል ማለት ነው ሺ 434 አመት ላይ ነው አሁን ነው እስካሁን ድረስ በአለም ላይ ያሉ ምሁራን ቁጥር እየጨመረ ነው ያለው እየቀነሰ ሳይሆን ወደ ጊዜ ሰዎች ጥቂት ናቸው በርባታ ራሱ በሚሊዮን የሚቆጠሩ ህዝቦች አልነበሩም እንደገና ደግሞ ምሁሮቻቸው በጣም ጥቂት ናቸው እንዳሁኑ ስልጣኔው አልፈጣም ነበር። በዛ ጊዜ ውስን ስለሆነ ቁጥራቸው ወይም ምሁሩም እጥረት ስለነበረ የቁርአንን ያህል ሊያመጣ የሚችል አልተቻለም ነበር ዛሬ ዛሬ ምን ተለከለው ለምን አያመጣም ተረባርቦ እስካሁን ድረስ ያመጣ ያሰበም የሞከረም የለ ለመሞከር ቢቃጣቸውም ስንዝር የተራመዱ የሉም ማለት ነው ይሄ ራሱ የአላህ ቃል መሆኑን ያረጋግጥባቸዋል እያለ ነው አላህ Subhanahu Wa Ta'ala ቁል ቢሱራቲ ሚን እና ሞንዲያን ቁርአን የመሰለ አንድ ምዕራፍ አምጡና ተወዳደሩት ያ አንድ ምዕራፍ ልክ በይዘቱ በቃል አስተካኩ በስርዓቱ በመልክቱ የተዋጣለት እንደ ቁርአን ከኔ የሌለው ሆኖ ከመጣ የዛ ጊዜ እናንተ ልታሸንፉት ትችላላችሁ ሲል ጋበዘ ይህን ለማድረግ የማትችሉ ከሆነ ግን ሽንፈታችሁን አውቃችሁ መቀበል አለባችሁ ወደ ሸሃዳኩም ምን ዱንላህ እና ይህንን አሁን የተጋበዛችሁትን ውድድር በብቃት ለመወጣት ከአላህ ሌላ ያሉ ረዳቶቻችሁን ሁሉ ጥሩአቸው ጋብዟቸው ይላል ሻዳ ማለኩም አዋነኩም ማለት ነው ወይ ፍረታኩም የደስ ምትሏቸውም ጭምር ማለት ነው እናንተ የምታመልኳቸው ነገር ሁሉ እርዱን ተባበሩን ብላችሁ ሁሉም ተረባርቦ ይሄ ነገር ስኬታማ እንዲሆን ይርዳችሁና ውድድሩን ለመወጣት ሞክሩ ከአላህ መለስ ይላል አላህማ ከተጠራ ለመሐመድ የሚሰጠው እሱ ነው ሱም ይሰጣቸው ነው ማለት ነው መሐመድ ለእኔ ከመሐመድ ጋር ሁኜ ሌላው ከኔ ውጭ ያለ በሙሉ መልአክም ጅንም ሰውም ተረባርቦ የኔን ቁርአን የሚመስል ካመጣችሁ እዛ ጊዜ ነው ውሸታም ልትሉ የምትችሉት ይላል ማለት እም ለምን ዱንላ ማለት ምን غيرላ ከአላህ መለስ ያሉ ኃይሎች ሁሉ በሙሉ ቢጠሩ ቁርአን የመሰለ አንድ በራፍ እንኳን እንዳመጡ ሊያመጡ እንደማይችሉ ነው ይላል ኢን ኩንቱም ሷዲቂን ታባራላችሁ እነተኞች ከሆናችሁ ይሄን ታደርጋላችሁ ወለው ሽና ለቁልና مثل هذا ይሉ ነበር ወዳተ ወጣ አነጋገር ማለት ነው እኛም ቆምን ፈልግ ኑሮ የሚለውን ዜማ አይነት ነገር መነባነብ ታጽፈን ማምጣት እንችል ነበረ ግን እኛ ሰውን ማወናበድ አንፈልግም ይላሉ አላህን ፈርተው ሰላም አስተሳሰብ ማለት ነው እና እንደሱ መሐመድ አይናውጣ ስለሆነ በቃ ይገላብዳል የሆነ ያልሆነውን ነገር እኛ ግን ለክብር ያለን ሰው ነው ሙሩአችንን እንጠብቃለንና ለዛ እንጂ ብንፈልግ እኮ ኑሮ ከሱ ጥፍ ማንጣት እንችል ነበር ይላሉ ጥሩ ትችላለህ እንኩንቱም ሳዲቂን የምትችሉ ከሆናችሁ በሩሃ ይታይ እንግዲህ ያው ፈረሱ ሜዳው ይኸው እንደሚባለው ማለት ነው ግን እስካሁን ድረስ ማንም የሞከረ የለም ሰሊመትል ከዛብ ትንሽ ሞክሮ ነበር እሱም የዓለም መሳቂያና መሳለቂያ ሆኖ ነው የቀረው እንጂ አልተሳካለትም ፈለም ተፋሉ ይላል ይሄን ነገር እንግዲህ የተሰጣችሁን እድል ተጠቅማችሁ ለውድድሩ ባትረባረቡ ፈለም ልታደርጉ ልታደርጉም አትችሉምና ይላል ሰለፈን ሐከም አላህ Subhanahu Wa Ta'ala እና ይሄ እንግዲህ የውድድር ጥሪ ተቀብላችሁ ያለ የሌለ ኃይላችሁን አስተባብራችሁ የመሐመድን ቁርአን የመሰለ አንድ ምዕራፍ እንኳን ለመምጣት ለማምጣት የማትሞክሩ ከሆናችሁ እንደማትችሉ ማቃለሁና ይላል አያይዙ ከወዲሁ እና ለነገሩ ነው እንጂ ጥያቄውን ያቀረብኩት ውሸታችሁን እንችላለን ብትሉም እኔ ከወዲሁ እንደማትችሉ አውቃለሁ ወለም ተፋሉ ባትፈሩ ወለን ተፋሉ እርግጥም አትፈሩትምና ይላል አላህ Subhanahu Wa Ta'ala ያ ከሆነ ምንድን ሆነ ውጤቱ ተሸነፋችሁ ማለት ነው ከተሸነፋችሁ ደግሞ ሰው ተተሸነፈ በኋላ መፈራገጥ መላላቅ ነው ስለዚህ ፈተቁና ረለቲ ወቁዱሃ الناس والحجاره እና አደገኛ የሆነች እሳት አለ ለእንደናንተ ያለ አመጠኛ ጀሃነም እሳት ማለት ነው ያቺ እሳት ማገዶዋ ዛሬ እናንተ እንደምታውቋት እሳት እንጨት ወይም ዘይት የተለያዩ ነገሮች ሳይሆን በቀጥታ የሰው ልጅ ነው ማገዶዋ የእናንተ ቢጤ የሆኑ ቢተኞች ማለት ነው እና ያችን እሳት ተጠንቀቋት ይላል ያቺ እሳት ማገዶዋ አናስ ወልሂጃራ ሰውና ድንጋይ ነው ይላል ሰውና ድንጋይ ማለት ሁለት አይነት ትርጉም አለው ድንጋይ የሚለው አንደኛ ክብሪት የሚባል እሳትን የሚያዝም የሆነ ልዩ ድንጋይ አለ ያንን ድንጋይ ይጥልበትና ጀሃነም እሳት ላይ አንድ ሲጉር የሰው ልጆች እንደገና በገስ ይጨመራሉ ማለት ነው ማዳሚያ እሳቱን ማበርቻ የሆነ መድኃኒት ነው ማለት ነው ሁለተኛው እናንተ አምላክ ወይም ማዳ አምላክ አስተራቂ አስተዋቂ ያላችሁ የምትደረድሯቸው ቁሳቁሶች ጣዖቶቻችሁ አብዛኛዎቹ ከድንጋይ ነው የሚሰሩት ስለዚህ እነዛ ድንጋዮች እናንተ ሊያድኑ ቀርቶ እናንተው ጋር ነው እነሱ አታቡዱነ ምድንላ ሐሰቡ ጀሃነም አይደለም የሚለው እና ጌቶቻችሁ ጋራ ሁላችሁንም አግበስሽ ጀሃነም እንዳልጨምራችሁ መጠንቀቅ አለባችሁ ይላል ማለት ነው ስለዚህ እንግዲህ አላህ Subhanahu Wa Ta'ala ክብራችሁን የምትጠብቁ ከሆነ በስርዓቱ ውድድሩን መወጣት ትችላላችሁ በቀላሉ ያለምንም ግርግር አሸናፊ መሆን እድላችሁ ነው ተሰጥቷችኋል ይህንን ማታደርጉ ከሆነ እንደማታደርጉና እንደማትችሉ ማውቃለሁኝ ማትን ይህንን ታልቻላችሁ አደብ ገዝታችሁ ሽበታችሁን ተቀብላችሁ ከሱ ጋር መተባበር ነው የሚጠበቅባችሁ ይህን እናደርግም ካላችሁ ሶስተኛው አማራጭ ምን ይሆናል ሲኦል ናት ጀሃነም ናት የምትጠብቃችሁ አምላኮች ጋራ አውርጃ አጉራሃለሁ ወይም ክብር የሚባለው እንድንጋ መጀመሪያ አግምና በዛ በዛ መሳት ላይ እናንተ እንድትጨመሩ ትደረጋላችሁና ይሄን ወቁ ይላል ተዕደት ለልካፊሪን እና እስቲ በጣም አሳረኛ የሆነ ከባድ ሰዓት ለእናንተ ቢጤ ካዲዎች ነው የተዘጋጀችው ለሌላ አይንሰራችሁ ይላል ማለት እና ለካፊሪን ቢላሂ ወሩሱሊ ወልሙሽሪኪን ቢዒባደቲ ታላና በመለክተኞቹ የሚክዱ በሱ ያልሆኑ ነገሮችን የሚያጋሩ የሆኑ ተጓራ ሁሉ ይጭታት ተፈጥራ ተዘጋጅታ ተጠብቃቸዋለና ለዛ እንዳትጋለጡ ከወዲሁ ጠንቀቅ ማለት አለባችሁ ይላል ማለት ስለዚህ እንግዲህ ለትናንቶቹም ለዛሬዎቹም ለነገዎቹም ነው አላህን ይሄን ማስጠንቀቂያ የሰጠው ማንኛውም ሰው ተውሂድ ካልታጠቀ በስተቀር ከጀሃነም ማምለጥና ለጀነት መብቃት ዘበት ነው እና ሁሉ ጥሪቅ መስጂዱን ኢላ ጥሪቅ መሐመድ ኢብኑ አብዱላህ ሰለላሁ ዐለይሂ ወሰለም ነጃሉታ ያለ ሰው ለራሱ የሚያስብ ሰው ማንኛውም ነጃ መውጣ መንገዱ ሁሉ ተዘግቷል አንድ መስመር ብቻ ነው ያለው ምንድነው ኢትባኡ መሐመድ አለ ተውሂድ الخالص ንጹህ በሆነው የተውሂድ ጎዳና የመሐመድ ፈለግ መከተል ብቻ ነው የሚያዲ ነው ከዛ ውጭ ያሉ መንገዶች ሊቀርቡና ሹፋውና እያልክ ብትጃጃል ምንም ሊሆን አይችልም እያለ ነው አላህ Subhanahu Wa Ta'ala ወበሽር الذين آمنوا እና ይሄንን እንግዲህ መለኮታዊ ጥሪ በቅንነት ተቀብለው እነዛ ያመኑ የሆኑትን ወገኖች እነዛ እንደሚኖሩ አውቋልና እነዛን አማኞችን የጌታቸውን ጥሪ ተቀብለው በተውሂድ ጎዳና ለመጓዝ የተዘጋጁትን አብስራቸው ይላል አላህ ምክንያቱም አመፀኞችን ሲዝትባቸውና ሲያስጠነቅቃቸው አማኞች ምንድነው ውጤታቸው ማለት እንደሚነሳው እኮ ለካሃዲዎቹ ጀሃነም ተደግፈዋል ለአማኞቹ ደግሞ ብስራት ንገራቸው ካኔ አለኩም እንኳን ደስ ያላችሁ እንኳን የቀናችሁ እናንተ የጌታችሁን ጥሪ ተቀበላችሁ ተውሂድን በአግባቡ በመከተላችሁ ትልቅ ሽልማት አላችሁ ብለ አበስርልኝ ይላል እና አለዲና አመኑ እነዚህ ብስራት የሚገባቸው እነማን ናቸው አመኑ ቢኩል ማ يجب الايمان به ያምኑበት በሚገባው ቁም ነገር ሁሉ ያመኑ ማለት ነው አመኑ ቢላሂ ወሩሱሊሂ ወኩቱቢሂ ወልየውሚል አኺር ወልቀደሪ ኸይሪ ወሸሪ አጠቃላይ ቢማ هو መክቱቡ በኪታብ الله سبحانه وتعالى وسنة رسوله የመጣውን ሁሉ ሰማዕ ወጣ ብለው የተቀበሉና የተከተሉ የሆኑ ሰዎች እነዚህ የጌታ ብስራት ይድረሳቸው ማለት ነው ይህንን እምነት ደግሞ በቃልና በስሜት ብቻ ሳይሆን የተቀበሉት ወአሚሉ ሷሊሃት በዚህ በመመሪያቸው የመጣውን ትእዛዛት መልካም ስራ የተባለን ሁሉ ዋጅብም ይሁን ሱና ያንን ያከናወኑ አላህ ያዘዛቸውን ኸይር ስራ ባላቅማቸው ሁሉ የከወኑና የስራ ላይ ያዋሉ ከሆኑ እናንተ እድለኞች ናችሁ አይዟችሁ የዘላለም ጽድቅ ለእናንተ ናት ብለህ አበስራቸው ይላል ከነሱ ያድርገንና እና ይሄ ነው መጀመሪያ ኢማን ወሳኝ ነው ኢማን ተውሂድ መስተካከል አለበት ተውሂድ ከተስተካከለ በኋላ ኢባዳ የተውሂድ ማረጋገጫ ነው መሰረቱ ዋናው መሰረት ድንጋይ ተውሂድ ነው ማለት ነው አምልኮት ካላ ጋር ሌላ ነገር የምታወላውለው ነገር ካለ ለምን 80 100 አመት አትሰግድም ወጋ የለም መጀመሪያው ተውሂድ ነው ማለት ነው ያንን ኢማንን ካጣራህና ካስተካከልክ በኋላ ወአሚሉ ሷሊሃት ሁለተኛው ነጥብ ነው ይመጣል ማለት ነው ያንን ያመንክበትን ነገር የተውሂድ ምን ያዛል አምስት ሶላት መስገድ አለብህ ይላል ረመዳን መጾም አለብህ ይላል ሀጅ ለዘካት መክፈል አለብህ ይላል ሀጅ ማድረግ አለብህ ቢረል ዋሊዴ ነው ሁቁቁል ጋር ይመጣል ደረጃ በደረጃ ማለት ያ መጀመሪያ ላይ ኢላሀ ኢላላህ በልብት አሰረትክና ከአላህ ሌላ ያለ ነገር የሚጎዳ የሚጠቅም የሚሾም የሚሸር ምንም ነገር የለም ብለቀጥ ታልክ በኋላ ቀጥለ ደግሞ አላህ ያዘዘህን ዒባዳዎች ሁልጊዜ አለማሳለፍ እድሜ ልክህን ማከናወን ይጠበቅብሃል ማለት ነው ከዛ አልፎ ሙስተሐባትን ጭምር ደግሞ የበለጠ ጌታ ጋራ ለመቃረብ ትሰራለህ በአንጻሩ ደግሞ የተከለከልከውን ትከለከላለህ ምክንያቱም አንድ ሰው የተከለከለውን ነገር ካልተከለከለ ኢባዳ ብቻ ቢያደርግ እየገነባ እንደሚያፈርሰው ነው የሚሆነው ማለት ነው ለምሳሌ ለሊት ሰግድ አድራል ፈጅርም ጀማዓ ሰግዳል አሁን ወጣ ብለህ ሪባ የምትጋፍፍ ከሆነ አፈሰርከው ማለት ነው ነው ፈዘኑ ዲሃሩ ምን አላህ ጋር ጦርነት ከፈተ ጣት ጌታዬን አንተ ነው እያልክ ተገዝተው ነበር ወደ ባንክ ቤት ሄደህ ግን 300 400 ብርህን ለልቀ መጣ በሪባ ማለት ነው ምኑ ላይ ነው ኢባዳ ያደረከው ወጣቱን ኢባዳ ሽረው አሁን ያ አንተ ጋር ጦርነት ፈልጋለሁ ብለ ወን ጀሃን መዝብክ ማለት ነው ተደም ጀሃር ምን አላህ ይያለ ነው ስለዚህ ማፍረስ የለብህም አንዴ ኢባዳ ስታደርግ ቀረ ኢባዳ የሆኑትን ነገሮች ተቃራኒ ነገሮችን መጠንቀቅ አለብህ ማለት ነው እንዲህ አይነት እንግዲህ እምነት የተሳካ ከሆነ ለእንዲህ አይነቶቹ ምን አይነት ስራ ነው የሚሰጣቸው አነ ለሁም ጀናት ለእንዲህ አይነቶቹ ሙእሚኖችና ሷሌዎች አላህ Subhanahu ወተላ Ta'ala የዘላለም ጽድቅ ነዒምን ዘደግፎላቸዋል ይላል ማለት ነው እና ጀነቱ የተለያየ እንደሆነ ብዙ እንደሆነ ይገልጻል ዘላይ ጀነት አይደለም አንድ ከሆነች ጀነት ነው የሚባለው አሁን ጀናት ነው የሚለው ጀናት ማለት በርካታ የሆኑ አትክልታማና ለምለም አገሮች ተዘጋጅቶላቸዋል ለእንዲህ አይነቶቹ አገልጋዮች ይላል ጀነተ እንግዲህ ጀነተ ፍርደውስ ለጀነተ ሁል የተለያዩ ስሞች አላቸው በውስጥም ስትገባ ደግሞ ጸጋቸው ስፍር ቁጥር የሌለው ነው አይነቱ ማለት ነው የዛ አይነት እንግዲህ የተሳካና የተሟላ ሁሉ ነገር የተመረና ያማረ የሆነ የዘላለም ሞት መታመም ማርጀት መባረር መወንጀል የሌለበት ዳ ያለቀ ሀገር ተዘጋጅቶላቸዋል እንዲህ አይነቶቹ አማኞች ይላል ተጅሪ ምን ታቲ አልአንሃር ምን ታቲ ቁሱሪሃ ወአሽዳሪሃ ከህንፃዎቻቸውና ከቀፎሮቻቸው ወይም ከአትክልት ዛፎቻቸው ስር የተለያዩ ጅረቶች የሚፈልቁባቸውና የሚሰራጩባቸው ይላል አትክልታቸውን የሚመግበው ውሃ አቅጣጫው ይሰራጫል ማለት ነው ይህ ህንፃ ከሆነ ዙሪያ በግራ በቀኝ ቧንቧ መዘርጋት አያስፈልግም አላህ በቁድረቱ የፈለከው የመጠጥ አይነት ያ አንሃሩ ምን አሰል አንሃሩ ምን ለበን ለመተገየ ወአንሃሩ ምን ኸምር ለበት ለሻርቢን በየአይነቱ ጣፋጭ የተባለ ሁሉ እንደ ወንዝ ውሃ ዙሪያውን ማለት ነው ጠጣኝ እያለ ያባብልሃል የዛ አገር ተደግቶላቸዋል ብለህ ንገራቸውና አብስራቸው ይላል ኩለማ ሩዚቁ منها من ثمره በዛ በጀነታቸው ውስጥ ከተገኘው ሰብል ማንኛውንም የምግብ አይነት በተቸሩ ቁጥር ይላል ሪዝቀን ለነሱ ሲታይ እንደሆን በሚታዘዝላቸውና በሚመገቡ ጊዜ ባሉ هذا الذي رزقنا من قبل سبحان الله ከአይነቱ ብዛት የተነሳ ይደናገራቸዋል የበሉትንና የጠጡትን ገና ያልሞከሩትንና ያላወቁትን ይደበላለቅባቸዋል የአይነቱ ብዛት የተነሳ ማለት ነው እና በመልኩ ተመሳሳይ ተቀራራቢ ነው ሲበላ ግን በማዕዙና በጣዕሙ ይለያያል ማለት ነው እና ያንዱ አይነት ብቻ የተለያየ ማዝና የተለያየ እንትን አለው ያ ነገር እንግዲህ የተወሰነ ክፍል አምጥቶ አሁን መጋቢዎች አስተናጋጆች ያመጡና ይመግቧቸዋል ያ እንደተነሳ ደግሞ ብዙ ሳይቆይ ሌላ ምግብ ይዘው ይመጣሉ ከበይታው ዛሂሩን ሲያዩት ቅድም የበሉት አይነት ይመስላቸውና አደለ ቢሩ ዝቅና ምን ከብሉ አሁን እኮ የበላ ነው አይነት አይደለም እንዴ እንደ ደግሞ መጣ አስተናጋጆች የተሳሳቱ መስሏቸው ማለት ነው እና እንደ የቀደም ብለ የተሰጠን አይነት ምግብ ነው እኮ አሁን የመጣው ይላሉ የዛ ጊዜ ተናጋጆች ይላሉ ያ ሰይዲ ብቅ ይላል መጀመሪያ ቅመስና ከዛ በኋላ አስተያየት ተሰጣለ እንደዛ አድርገህ ዝም ብለ ሳታውቀው በውስጥ ያለው ማዕዝ ሌላ ነው በውስጥ ያለው ነገር ምስጢር ሌላ ነው ቅድም የበላው ሌላ ይሄ ሌላ የምን ያ መሆኑና አለመሆኑን የምታውቀው ስትቀምሰው ነው ይላል እውነትም ሲቀምሰው ጣትም ያስቆረጥም ነው ማለት ነው ጥሩ አይታይቶ ተሰምቶ የማይታወቅ አሁንም ቀጥሎ ሲመጣ ሌላው ደግሞ እንደዛ ነው ሁልጊዜ እየታደሰ ነው የሚሄደው ማለት ነው هذا الذي رزقنا من قبل ከሁን ቀደም የተሰጠን ያ አይደለም እንዴ አሁን እንደገና የፊተኛው ሳይጎድል ሌላ ምን ለምን መጣ ብሎ ሊከራከር ይሞክራል ማለት ነው ይህንን ቢላ አይፈረድባቸው ማለት ለምን ወእሱ ቢሂ ሙተሻቢሃ በሱራው ተመሳሳይ ሆኖ ስለመጣ እንግዲህ ዑልባው አንድ ተመሳሳይ ሊሆን ይችላል በውስጡ ግን የተለያዩ ምግቦች አሉ እነሱ ተመሳሳይ ሆኖ ስለመጣ ቅድም ያዩትና ያወቁት አሁን ደግሞ የመጣ መስሏቸው ቅድም የተሰጠን ምግብ ብለው ቢናገሩ አያስገርምም የኛ የመስተንግዶአችን ብዛትና ስፋት ነው እንደዚህ ያደናገራቸው ይላል ማለት ነው ወለውም ፊያ አዝዋጁ ሙጣሃራ እና በዚህ መልክ እንግዲህ ስፍር ቁጥር የሌለው የምግብ አይነት የመጠጥ አይነት ሁሉን ነገር ውስጥ ከሚጠሉ ከተመገቡ በኋላ አንድ ሰው እንግዲህ ምንድነው የሚፈልገው ከዛ በኋላ ተቃራኒ ጾታ የደስታው ተካፋይ ያስፈልጋል ሴት ከሆነ ወንድ ወንድ ከሆነ ሴት እና ከዛ በኋላ ደግሞ ንጹሃን የሆኑ ባለቤቶች ለነሱ ተዘጋጅተውላቸዋል ይላል ንጹሃን የሆኑ ባለቤቶች በዱንያ ያሉ ሴቶች የፈለገውን ያህል ንጹሃን ለመሆን ይሞክራሉ ግን እንደሚፈልገው ሊሆኑ አይችሉም ማለት ነው ተፈጥሯቸው ራሱ አይፈቅድላቸውም የመጨረሻ ንጹሃን ሴት የሚገኘው ጀነት ብቻ ነው ከዱንያ ሴቶች የፈለገውን ያህል የጥዳታቸው የውበታቸው የቁንጅናቸው ጉዳይ ያሳስባቸዋል የፈለገችው ጎስቋላ ደሃ እንኳን ብትሆን በራሷ ዙሪያ ነው የምትሽከረከረው ለባሏ ተውባ ለመታየት ግን አይሳካላትም የፈለገውን ያህል ብትሆን አረካም ማለት ነው ግን በዛ የጀነት ሴቶች ግን በተፈጥሯቸው ሳይጨነቁ ምንም ሳይሉ በቀላሉ እንከን የሌለባቸው ነገሮች ናቸው እና ድክመት ይምጣ ቢባል አይመጣም እነሱ ዘንድ ጭራሹን ማለት ነው ንጹሃን ናቸው ዛይራቸውም ባጢላቸውም ፍጹም የሆኑ ንጹሃን ናቸው የነዚህን አይነት ሴት ባለቤቶች ነው ምድራቸው ይላል አላህ Subhanahu Wa Ta'ala እንግዲህ የዛሂር በዱንያ ሴቶች ለምሳሌ ብታይ ልብሳቸው ይቆሻል ሰውነታቸው ያልበዋል እንደገና የወር አበባ ይመጣል ሽንት ይመጣል ንፍጥ ይወጣል ጥንቱ ጉድ ነው ያ ሁሉ ነገር እንግዲህ ተስር ተስር ያው ገመጋ እየተደረገበት ነው ያለው ማለት ነው ጉድለት እንዳያስከትል ግን እዛ ላይ ምንም ነገር የለም አንተም እንደዛ ነው መቼም ሴቶችም ብቻ አይደለም <laughs> ደግሞ ባጢናቸው ደግሞ የበለጠ ነው ሴቶች ብዙ ጊዜ ያው ወዛይዋ ውብ ያበቃ እሾች የሆነ ሴት ያጋጥማለች አይደለም እንዴ ስትገባ ስትወጣም ትጎነጥል ምታዋርድ አንተን አላ ፈርዶብኝ አንዳ ተሸክሜ ሁልጊዜ ገልቱ ባንተ አፍሬ እያለች ተቆጣ ምጣበላ ዝዳለ እንደዛ የለም አንተን ገና ስሜትህን አዳምጣ እንዴት ደስተው የሚል ብቻ ነው ፍቅሩ እንጂ አንተን በምንም አይነት የሚያስቀይም ነገር ሩበን አጥራባ ይላል ሌላው ቦታ ላይ እንግዲህ ዛሂሩን ባጥኑም የተሟላ የተዋበ ያ እንደው ጫጉላ ማለት ያችን አጥላገኛቸው ማለት ነው ሙጣራ ወሁን ፊያ ካሊዱን ከዛ በኋላ እንደዚህ የተሟላ የተዋጣ ሁሉ ነገር የተሳካ እድል ከተጀመረ በኋላ ምንድነው የሰው ልጅ ስጋቱ እኛ ላይ ከሆነ በዚህ መልክ ዘላለም ሊኖር አይችልም አይደለም እንዴ ከዚህ የተዋጣለት ቢሆን ሀብት ካለው ሀብቱ ነገ ይከስራል ያ ቁንጅና ትንሽ 20 30 ዓመት ከቆየ በኋላ ይረግፋል ከዛ የተለያዩ ጉስቁልናዎች ይመጣሉ ባለ መልክ ሊቀጥል አይችልም በመጨረሻ ሞት መስቶ ይበታትናል ማለት ነው ያ እንዳይሆን ደግሞ ሌላ ዶማን ሰጠው ወሁን ፊያ ኻሊዱን ሁሉ ነገር ከተሟላና ከተሳካ በኋላ በዛች በጀነት النعيم ውስጥ ዘላለም ይወለ ደስታቸውን እየቀጩ ነዋሪ ዘውታሪዎች ናቸው መታመም የለ ማርጀት የለ መወንጀል የለ መታሰር የለ ሁሉ ነገር እንደተሟላ ዘላለም ነዋሪ ይሆናሉ ይላል እና ወይ ነዳረ ለአኺራተ ለየል ሐይዋን ምለ ሌላው ወጣ አገር ብላዝም ያች አገር ናት የወዳኛው አገር ይችማ የፈተና መድረክ ናት ኢላሃ ማለት ስለዚህ አላህ ለዛላው ካንያን አሁን ክፍለ ጊዜ ስለተገባደደ ዘላይ እንዳታረፍ እናረግና እንደገና ኢንሻአላህ እንመለሳለን እንደገና ተመልሰናል እና አላህ Subhanahu Wa Ta'ala ያችን ምርጥ ያገሩን አስቀድሞ ለወዳጆቹ እያስተዋወቀ ነው ያለው እና ሀልሚ ሙሸምር እንዳሉት ረሱል አለይሂ ሰላቱ ወሰለም ስለ ጀነት አነሱና ሲያወሱ በጣም በሚያማልል መልኩ ሲገልጡና ሲያስተዋውቁ ተረሻ ላይ ምናሉ ሀልሚ ሙሸምር እችን የመሰለች እንግዲህ የተዋጣላትና ያማረች የተዋበች ሀገር ለማግኘት ስጥቁን ሰጥቅ አድርጎ የሚንቀሳቀስ ጎበዝ ይኖር ይሆን አሉ አሁን ሁሉና ሙሸምሪን አሉ አስሐቡ ረሱላህ ሰለም ሁላችንም ይሄን ለማገኘት ሰለቸን ደከመን ሳንል ዘላለም እንሰራለን ብለው ቃል ገቡ እንዳሉትም ተሳካላቸው ረዲየላሁ አንሁም ወአርዳሁም እና እንደምፈልገው እንደምመኘው ተቀብላቸዋለሁ እነሱንም ቃል ገባውትን ሰጣቸዋለሁኝ ብሏቸዋል ስለዚህ እኛም በመሰረቱ የነሱ ተከታይ ነን እያልን ነው እስከሆነ ድረስም ብቻ በቂ አይደለምና እንደነሱ የሚፈለግብንን ነገር አሟልተን እነሱ ጋራ ለመታደም መሞከር እድሉ አለን የፈለግን ከሆነ ማለት ነው ما ከዚህ ቀጥሎ ان الله لا يستحي ان يضرب مثلا ما بعوضه فما فوقها ይላል እንግዲህ ዱንያ ያው የፈተና መድረክ ናትና በነቢዩም ጊዜ አለይሂ ሰላቱ ወሰላም የተለያዩ ውጣ ውረዶች ነበሩ በጥላቶቻቸው የሚፈጠሩ አተካራዎች በጣም በርካታ ነበሩ እና በየጊዜው እየመጡ ያንጓጥጧቸው ነበር ያመናጭቋቸው ነበር ያስቸግሯቸው ነበር ከነዛ ክስተቶች አንዱ ነው የሚያነሳው ዘላይ ማለት ነው ان الله لا يستحي ان يضرب مثلا ما بعوضه አላህ Subhanahu Wa Ta'ala አንድ ምሳሌ ለመግለጽ የሚያፍር ጌታ አይደለም ወይም ይሉንታ የሚይዘው አይደለም በላቸው ይላል ያ ምሳሌ በጣም ከማነሱ የተነሳ በኡዷ ቢያክል እንኳን ይላል በኡዷ ትኒ ወይም ድንዲ የምትባለው ማለት ነው እቺ መጨረሻዋ በራሪ እሷን እንኳን ብትሆን ለምሳሌ ለገልጣ ተፈለኩኝ በሷም ገልጣ አስረዳቸው እችላለሁኝ ምንም ያሳፈረኝ ነገር የለም ይላል ከማ ፈውቃ ከሷ በላይ ደግሞ ከፍ ያለ ነገርም ቢሆን ወይም ደግሞ ከማ ፈውቃ ማለት በትንሽነቱ ከሷ የባሰበት ቢሆንም የማይታይ በሚጃራ በማቁረብ እንጂ እንዴው ባባዶ የማይታዩ ጥቂ በጣም ጥቂት የሆኑ ፍጥሮች አሉ እነዛንም ለምሳሌ ልጠቅሳቸው ይችላል ከፈለኩኝ ይችግራለሁ ተፈጠር ያልተጠየፍኩትን ስሙን ማንሳት ለምን ተጠየፈዋለሁና አፍራለሁ ይላል አላህ Subhanahu Wa Ta'ala ይሄን ያለበት ምክንያቱ ምንድነው ቀደም ሲል ለምሳሌ ተናንትናው ደርስ ላይ ሁለት ምሳሌዎችን ጠቅሶ ነበር መሰሉን ከመሰለል ሰው ቀለናራ ብሏል አው ከሰይድ ምን ሰማ ምሳሌ ምሳሌ ይሰጣል አላህ ወተከራም ታል ነው ባህልና الناس ለአለም የተፈከሩን እንዳለው ስለዚህ ምሳሌ መስጠት የፍጡር ባህሪ ነው አሉ ይሁዶች ሊከራከሩ ነብዩን ማለት ነው ምሳሌ መስጠት የፍጡር ባህሪ ነው ይሄ ግን ኪታብ ያላህ ቃል ቢሆን ኑሮ ምሳሌ ሊጠቀስበት ባልቻለ ነበር ይሉሃል ማለት ነው ይህንንም እንደ ድክመት ሊቆጥሩ ደግሞ በምሳሌ ውስጥ የሚገኙ ነገሮች ለምሳሌ ሱረቱ አንከቡት ላይ ወይና አውሃነል ቡዩቲ ለበይቱል አንከቡት የሚል ቃል አለ ሸረሪትን የመጨረሻ ደካማ የምትባል ከምትባለው ፍጡር ሸረሪት ናት ሸረሪትን እስተድሯ ያወሳል የመሐመድ ቁርአን ስለዚህ ጌታ ረብ العالمين فوق አርሺ ሸረሪትን እንዲታርጉ ያወሳታል እሱን አስቀያሚ የሆነች ደካማ ፍጡር እንደገና ከዛ ይዳ ሱረቱል ሐጅ ላይ ደግሞ ضرب مثل فاستمعوا له ان الذين تعبدون من دون الله لا يخلقوا ذبابا ይላል ዝንብን አንስቷል ቁርአን ማለት ነው እና ሸረሪቱ ዝንቡ ምናምኑ ሐሸራቱ የሚነሳበት የተራ እንደው አንዲ ጠፈፍ ያለ እንኳን ምሁር ዶክተር እንኳን እንዲህ አይነት ቆሻሻ ነገሮች ዙሪያ አይጽፍም ስለዚህ ረብ العالمين እንዴት እንደዚህ ደካማ ነገሮችን እንደ ምሳሌ ይጠቀምና በእነሱ የነሱ ስም ያነሳል የራሱ የአላህ ቃል አለመሆን ያመለክታል ብለው ሊከራከሩ ሞከሩ ማለት ነው ጥላቶቻቸው ያኔ አላህ ራሱ በቀጥታ መልስ ሰጠ ነብዩ መልስ ሲሰጡ አልጠበቀም ان الله لا يستحي ان يضرب مثلا ما بعوضا አንድ ነገር ለመግለጽና ለማሳወቅ ከፈለገ ተፈጥሮቹ የፈለገውን ምሳሌ ከፍ ያሉትንና ጎላ ያሉትን እንደሚገልጻቸው እንደ ሰው እንደ መላእክት ያሉትን ተጠቅሞችን እኮ ተባዎችንም ሳይቀር ካስፈለገ በምሳሌነት አወጣቸዋለሁኝ ከነሱም በላይ ከነሱም በታች ያለውን በምሳሌነት ልጠቅሰው የሚከለክለኝ ነገር አለ አላፍርም ይህም ማድረጉ ይላል ማለት ነው ለምን ሲፈጥር ያልተጠየፈና ያላፈረውን እንዴት አድርጎ ስሙን መጥራት ይጠየፋል ማለት ነው እና ይሄን ጥያቄ እንግዲህ መልስ ከሰጠ በኋላ ህክማውንም ጨምሮ ተከሰ ምናልባት አመለዲና አመኑ እነዚህ አማኝ የሆኑትማ ከአስሐቢ መሐመድ ሰለላሁ ዐለይሂ ወሰለም ዐንሁ እነዚህ አማኞችማ ጌታቸው የፈለገውን ቃልና ምሳሌ በሚጠቅስበት ጊዜ ተያለሙና አነው الحق من ربهم ይሄ የተነገረው ምሳሌ ከጌታቸው የመጣ እውነት መሆኑን ያውቃሉ ጌታ ሁሉን ፈጣሪ ሁሉ ፈጣሪ ነው ሁሉም ፍጥረታት ደግሞ ያውቃል ስለሚያቅ ማወቁንም ለማሳየት ራሱ ተቀጥሎችንም ነገሮች ጭምር ይጠቅሳቸዋል ምን ችግር አለ ስለዚህ የጌታ ቃል ነው ሁሉም ነገር እንደፈጠረ ሁሉም ነገር ደግሞ ሲያስፈልግ ያወሳዋል ይጠቅሰዋል ብለው ነው የሚቀበሉት ማለት ነው ከጌታቸው እውነት መሆኑን በእርግጠኝነት ይቀበላሉ ወአመ الذين كفروا እንደ ተቃዋሚዎች ደግሞ እነዛ ካህዲ የሆኑትም ማ ይላል فيقولون ماذا اراد الله بهذا مثلا ይህን እንግዲህ ዘንቡን ሸረሪቱን እዚህ በማይባለው ደካማውን ፍጡር የሚያወሳና የሚያወራ መጽሐፍ ይገዳ ቃል ከሆነ ጌታ እነዚህን ነገሮች በማውሳት ምን ፈልጎ ነው እነዚህን በማንሳት ምንድን ፈልጎ ነው እንዴት አድርጎ ጌታ ይሄን ነገር ይናገረዋል ይለዋል ማለት ነው አንተን ስለማውጣት ምን ፈልጎ ነው ሀጃለው ጌታ ዘንድ እኮ ትልቅ የሚባለው ቁጥር ያው ትንሽ አይለይም ቤትልዩም ጉንዳኑም ዝንቡም ሁሉም ነገር ፍጡር ነው አላህ ዘንዳ አንተም ፍጡር ነህ ግመልም ዝወር ፍጡር ነው ከሱ ዘንዳ ለመሆኑ ትልቅና ትንሽ የሚባል መሽታለ በሱ ሚዛን ሁሉም በፍጡርነት ነው የሚቀርበው ማለት ነው ስለዚህ ዝሆኑን የሚያነሳ ጌታ ቢያሳቢል ሲል እንዳለ ትንኝንስ ምንድን ነው ችግሩ ፍጡሮች አይደሉም እንዴ ቢያቅላለው ምን ፈርጣለው እሺ ዘመዶች አይደሉ ወይና ካልከፋዎች አይደሉም ፍጥሮች ናቸው የሥራ ውጤቱ ናቸው ቢሆንም ትልኝ ሁሉ በፍጡርነት እኩል ናቸው የኛውን ግዙፉን ሲያነሳ ምን ያገኛል የሆንን ስላነሳ የሚያገኘው ጥቅም አለ የተለየ ነገር ግመልን ስላነሳ የሚያገኘው ነገር አለ ሰው ስለወደደ ምን የሚገባለት ገቢ አለ ሁሉም እኩል ነው ፍጥሮች ናቸው ፍጥሮችን ካስፈለገ እንደፈጠራቸው ስማቸውን ያወሳል ችግር የለውም ግን ታዲዎቹ ሚዛኑ የተገለበጠባቸው በመሆናቸው ህክማውን አያውቁምና አማኞቹ ጌታ ካለ ጥሩ ነው ጌታ ቃል ነው ብለው ዝም ብለው ሲቀበሉ ከሃዲዎቹ ግን ተቁሉን ከጌታ የተሻለ ትንታኔ ሊሰጡ ማለት ነው ሊተቹ ማዳ አራደ الله بهذا مثلا ይህን ምሳሌ በመናገር ጌታ ምን ሽቶ ነው ምን ፈልጎ ነው ከላ ሐሻ ሱብሃንአላህ ይለዋል ማለት ነው ጌታ አድርጎ ጌታ ይህን ይናገራል በሱ ደረጃ አንድ ትልቅ ሰው እንኳን እንዲህ አይነት ደካማዎች ነገሮች ላይ አይናገርም ይላል ማለት ነው ፈላ ተድሪቡ ሊላሂ الامثال والله يعلم وانتم لا تعلمون ያንተ ትልቅ ሰው የሚጠየፈውን ነገር ባለማወቁ ይሆናል የሚጠየፈው አስፈላጊ መሆኑ ስላልገባው ይሆናል ማለት ነው አላህ ግን ይሄ ነገር ትንሽን ነገር ለመግለጽ ሌላ አማራጭ የለም አንተ አንድ ነገር ትንሽ ነው ለማለት ብዙውን ትመስለዋለህ እንዴ ትንሽ ነገር በትንሽ ነው ምሳሌ የሚገለጸው ስለዚህ መካከለኛ ከሆነ በዛው በቢጤው ነው ከፍተኛም ከሆነ እንደዛው ነው ስለዚህ ሁሉም ነገር በቦታው ያገለግላል ማለት ነው መልእክቱን ለማስተላለፍ ስትፈልግ አንተ አንድ ነገር ማናዊ የሆነ ነገር ትጉር የሆነ ነገር ግልጽ ካልሆነልህ በምታጣት አካል ባላት ነገር ይችን ትመስላለህ ይችን ታስላለህ ብሎ ቢነግሩ ይገባሃል በቀላሉ ማለት ነው ስለዚህ ጌታ ዘንድ አቀርቦ ትልቅና ትንሽ የሚባለው ነገር አይሰራም ማለት ነው ሰዎቹ ግን በራሳቸው አስተሳሰብ እነዚህን ጥቅቅን ተባዎች ጌታ ማንሳት የለበትም ይህንን ካነሳ ምን ለማድረግ ፈልጎ ነው ትልቁን ሲያነሳ ምን ለማድረግ ፈልጎ ነው ብትለው ግን መልስ የለውም ንግዱ ይሄ ከሲራ ይህንን ምሳሌ ባለመቀበላቸውና በመከራከራቸው ብዙዎቹን አላህ ለስተት ታረጋቸው ይላል ጌታን ፍቃድ እየተጋፉ ነው እየተቃረሩ ነውና በዚህ ምክንያት አላህ ጋር የተጣሉት ብዙዎቹ ናቸው ይላል ወህዲ ከሲራ በአንጻሩ ደግሞ ሌሎችን ብዙዎቹን ወደ ቀናው መንገድ መርቷቸዋል የመጀመሪያዎቹ ማለት ነው ሁሉም ምን እንደ ረቢና ከጌታችን የመጣ ነው ብለ በመቀበላቸው የአላህን ፍቃድ በማክበራቸው እነሱ ደግሞ አላህ መልካም ዲን ሰጥቷቸዋል በዚህ ሰበብ እናንተ ግን ምንም ፋይዳ የለው ትላላችሁ ያወቀበት ተፈይዶበታል ባላቸው ይላል ማለት ወማ ይድሉ ቢሂ ለልፋስቂን እንዲህ አይነት ምሳሌያዊ አነጋገር የሚታሳት አይኖርም አፈንጋጮች ታመፀኞች እንጂ አመፀኞች ሁልጊዜ ጌታ የሰራውን ነገር ለምን እንዴት እያሉ ጌታ ጋራ በመጋጨት ለኪሳራ ይጋለጣሉ ቀናኤዎች ግን ጌታ ያለው ነገር ከሁሉም በላይ እሱ ያውቃልና ጌታ ታላ ኸይር ነው ብለው ይቀበላሉ በዚህ ምክንያት ሂዳያ ያገኛሉ ማለት ነው الذين ينقضون عهد الله እነዚህ እንግዲህ የጌታን ፍቃድ የሚጻረሩና የሚጋፉ የሆኑ ፋሲቆች ወይም አመፀኞች ልዩ ምልክታቸው ምንድነው ብትል ልታውቃቸው ከፈለግ የአላህን ቃል ኪዳን የሚያፈርሱ ናቸው መጀመሪያ አላህ ቃል ኪዳን ያስገባቸውን ነገር አይጠብቁምና አያከብሩም ማለት ነው ለምን አቅል ቢሆኑ ኑሮ የጌታን ቃል ኪዳን ማክበር ነበረባቸው ጌታ ማንም ሰው ላይ ጻሉ አማይፋል ብሏል ከሚሰራው ነገር ማንም ፍጡር ሊጠይቀው አይገባም እኔ አውቅልሃለሁ ካንተ የተሻለ ሊል አይገባው አቅሙ አይደለም የነ ሁሉም ሩሱሎች ነብያት ከጥንት ጀምሮ አስተምረዋል ጌታ የሆነ ኸይር ነው ያላችሁ ነገር ዝም ብላችሁ ኸይር ነው ብላችሁ ተቀበሉ ሸር ነው ያላችሁ ሸር ነው ብላችሁ ተቀበሉ እናንተ ግን በውስጥን አቅማችሁ በተገላቢጦሽ እሱ የጠላውን ወጣችሁ እሱ ወደደውን ጠልታችሁ ከጌታ ጋር ትጋጫላችሁና በጌታ በወሰነው ነገር ጣልቃ አትግቡ ብለው ነው ሁሉም የቀድሞ ነብያቶች ጥምር ያስተማሩ ሰዎች ግን ይህን ቃል ኪዳን ጥሰዋል ማለት ነው እና አንድ ነገር ሲናገር ልክ ጓደኛው እንደተናገረ ለምን ዛት ይፈልገው ነው ይላል ሰይጣን እንዴት ትለዋለህ እንደዚህ ከንጌታ ቀርቶ እንዳንተ የሚበላ የሚሸናውን እንኳን አለቃህን በዚህ ብለት ነገር አትደፍርም አይደለም እንዴ እሺ ጌታዬ ነው የምትለው አለቃ ሲያዝ አንድ ነገር ይሄን ደካማው እንኳን ያ ጌታ ረብ ሰማያት ወልአርድ ግን የተናገረው ቢናገር ያዘዘውን ቢያዘዝ እሺ ማለት ሲገባ እንዴት እንዲህ አለ እንዲህ የምትል ከሆነ ይሄ ራስን አደጋ ውስጥ ነው የምትጨምረው እና የዛ አይነት ባህሪ የሚታይባቸው ፋሲቆች ናቸው አለ አፈንጋጮች ካላ ፍቃድ የራቁ ናቸው ማለት ነው እና ምንዳዲ ሚታቂ አላህ ቃል ኪዳንን አጥብቆ ታጣለባቸውና አደራ ታጠነከረባቸው በኋላ የጌታን ቃል ኪዳን ረግጠው ዝም ብለው በስድነት የሚናኙት ናቸው እንደዚህ የሚሉት እንጂ አቅም ማሰብ የሚችል ሰው ይህን ሊል አይገባውም ማለት ወድቀሆነ ማአመረ الله به ان يصل አላህ ደግሞ Subhanahu Wa Ta'ala እንዲከተል ያዘዘውን ነገር በግዴለሽነት የሚቆራርጡ ናቸው አላህ Subhanahu Wa Ta'ala የተለያዩ ነገሮችን እንድናከብር አዞናል ማለት ነው ካዘዘው ሁሉ የመጀመሪያውና ግንባር ቀደሙ ተውሂድ ነው የተውሂድ ሰንሰለት እንዲቆረጥ አይፈቅድም አላህ Subhanahu Wa Ta'ala የመጀመሪያው ነብይ አስተምሯል መሰረት ጥሏል ሁለተኛው ነብይ ሲመጣ አጠናክረዋል ሶስተኛው ሲመጣ የበለጠ ያጎለብተዋል የሰንሰለት ሁልጊዜ ተትውልድ ወደ ትውልድ መሸጋገር አለበት ብሎ ነው ጌታ ሩሱሎችን የሚልከው ሰዎችን ትልቅ ክፍተት ባገኙ ቁጥር ሰይጣን ጋር ተባብረው ተውሂድን አስቀንጥሮ ይጥልና ሽርክ ውስጥ አላህ እንግዲህ እንዲከበር እንዲጠበቅ ያዘዘውን አደራ ጣለ ማለት ነው እና አላህ እንዲቀጠል ያዘዘውን ነገር ተውሂድ አንድ ቀን በአንድ ትውልድ ላይ እንዲቋረጥ አይፈልግም አላህ ሰዎችን ማአት ጊዜ ነው የተውሂድን ሰንሰለት እየቆራረጠ የመጡት ማለት ነው እንደገና ዝምድናን እንድንቀጥል ያዛል ዝምድና ሀቅ በጣም ከባድ ነው እና ሰዎችን የዝምድና ሀቅን ከሚያከብሩት እና ከሚረግጡት የሚበዙት ማለት ነው ይህ ሁሉ እንግዲህ የብልግናቸው መገለጫና ምልክት ነው ይላል አላህ Subhanahu Wa Ta'ala ወይፍቱና في እንደገና በምድር ላይ ጥፋትን የሚያሰራጩ ናቸው ራሳቸው መባለጋቸውና ማጥፋታቸው ሳይበቃቸው ባለ አቅማቸው በመሬት ላይ ፈሳድ እንዲሰራጭ የሚባትሉ ናቸው ሰው ሁሉ እንደነሱ ካፊር እንዲሆን ሰው ሁሉ እንደነሱ ሙናፊቅ እንዲሆን ሰው ሁሉ እንደነሱ ልግመኛ ሸረኛ እንዲሆን ነው ሁልጊዜ የሚሰብኩትና የሚጥሩት የሚያስተባብሩት ማለት ነው የዚህ አይነቶችን ሰዎች ነው አላህ አደጋ ውስጥ የሚጨምራቸው ይላል ኡላኢከ ሁሙል እና እነዚህ እንግዲህ ከተፈጠሩበት አላማ በተቃራኒው ነውና እየሄዱ ያሉት በመጨረሻ ተጉዘው ተጉዘው ሲታራ ላይ የሚወድቁት እነዚህ አይነት ሰዎች ናቸው ይላል አላህ Subhanahu Wa Ta'ala ለመዳን የፈለገ ሰው ግን ጌታ ያለውን ነገር ለያከበደ ቀለለ ሳይል በቀጥታ አንተ ያልከው ኸይር ነው ባይገባይ ነው ብሎ ነው የሚቀበለው እና በአላህ ፍቃድ ጣልቃ ገብቶ የሚያቦካና ለምን እንዲህ አለ ለምን እንዳደረገ የሚል ካለ ይሄ ስተቱ ይሄ ብቻ ሳይሆን መጀመሪያ ቃል ኪዳኑን ያፈረሰ ነው ከዛ ጌታ እንዲከበር ያዘዘውን ሁሉ የደፈረ ነው ይሄ ባህሪው ደግሞ በዚህ መልክ ተከተለ ድረስ የመጨረሻ ግቡ ዘላለማዊ ኪሳራ ሲኦል ይሆናል በማለት ውሳኔውን አሳለፈ ማለት ነው ከይፈ ተክፍሩነ ቢላህ ለመሆኑ የሰው ልጆች እንዴት በጌታችሁ በአላህ ትክዳላችሁ ነው ሌላ ነገር ብትክዱ አንሳችሁ ደግሞ ብላችሁ ብላችሁ ረበስ ሰማዋት ወልአርድ خالق الارض የሆነውን ጌታ እንዴት ትክዱታላችሁ ጌታን መካድ የሚያስከትለው መዘዝ ቀላል መሰላችሁ እንዴት ባላህ ትክዳላችሁ ብሎ ጥያቄውን ያነሳል ማለት ነው ወኩንቱም አምዋታ እናንተ እኮ ወደዚህ ዓለም ከመምጣታችሁ በፊት ሁላችሁ ሙታን ነበራችሁ ማለት ያልነበራችሁ ያልነበረ ነገር ሙት ነው ገና ሳልፈጠር በፊት ሙት ነበርን ማለት ነው ያ ወደ ህይወት አልመጣንምና ትናንትና እኮ ሁላችሁም አልነበራችሁም ካለመኖር እንደገና ወደ መኖር ያመጣኋችሁ እኔ አይደለሁም እንዴ እኔን ታዲያ ካለመኖር ወደ መኖር የለወጥኳችሁን ጌታችሁን እንዴት ልትክዱ ይደፈራችሁ ይላል አላህ Subhanahu Wa Ta'ala فاحياكم ትናንትና ምንም ማተሙ ማስለሙ ያፈር አካል ነበራችሁ ሰው በመሰረቱ ያው ካፈር ነው የተፈጠረው ዛሬ አንተ እንደ በጣም እንደምትረግጠው አፈር ነበርክ ትናንት ከዛ ካፈር አይደለም የተከበረ ሰው አድርጌ ያመጣው ይላል ከዛ ሳመጣ አይኑን ጆሮን ጆሮውን ህሊና አንሳት ሳዘጋጅልህ እንደገና እኔ በሰጠኸው መስፈሪያ እኔ መካድ እኔ መሰደብ ሆነ ወረታ ይላል አላህ Subhanahu Wa Ta'ala ትናንትና አፈር የነበረው እንግዲህ የተከበረ ፍጡር አድርጎ ተፈጠረው በኋላ በሰጠቱ ከጌታን ምግብ ሲጎረምስ ለምን ጌታ ነው ዞርበን ማለት ይሄ ነው የኔ ወረታ ይላል አላህ Subhanahu Wa Ta'ala ወኩንቱም አሟታ ፈአህያኩም ምን ከትናንትና ምንም የማሰሙ ማድረሙ ተራ አፈሩ ዳቄ የነበራችሁትን ሕያው አድርጌ ያፈጠርኩና ያቆምኳችሁ እኔ ነበርኩኝ አይደለም እንደ ይላል ثم يميتكم እንደገና ደግሞ ተፈጥራችሁ የፈቀድኩትን ያህል አኑሬ እድሜያችሁ ሲጠናቀቅ ወስዳችሁ ምን ነኝ ይሄንን ደግሞ ልትክዱኝ አትችልም በየቀኑ አግዛለሁ አይደለም እንደ ይላል ይሄንን የሚያረግ ጌታ የዛ አይነት ኃይልና ስልጣን ያለው ጌታ ጋር መጋጨት እውን ያዋጣል ይላል አላህ Subhanahu Wa Ta'ala ثم يحييكم እንደገና የውመል ቂያማ ሲደርስ ደግሞ ያለውል በግድ አሁንም ከሞትን በኋላ ፈርደቄቱን እንቀራለን ብትሉም አላህ ግን ያለውል በግድ እንደገና መልሶ ይሄው አድርጎ ያመጣቸዋል ከምድረ ከርስ እንድትወጡ ያደርጋል ثم إليه ترجعون ከዛም ያለ ፍቃዳችሁ በብትወዱ በወድ ብትሉ በግድ ወደሱ ትመለሱና ሂሳባችሁን ታቀርባላችሁ እንደ አይነቱ ጌታ ጋር ታዳ መጣላት ምን ያህል ይሳካል ብላችሁ ነው ይላል አላህ Subhanahu Wa Ta'ala ወይ ተራ ዘይት ታጥሻል ያለ እንኳን ጉልበት አለ የተባለ ባለ ስልጣን ጋራ መጋጨት ምን ያህል መዘዝ እንደሚያስከትል ታውቃለህ ስለዚህ አቅምን አውቃ ድሮ ነው የምትቀመጠው አላህ ግን ትናንትና ያልነበርከውን ጥሬ አፈር የነበርከውን ሰው አደረገ እንደገና ደግሞ ፈጥሮ የፈለገውን ያልታኖረ በኋላ ያለውን በግድ ደግሞ ወሰደ በሞት ጠረገ ይሽ አቅም ካለ አልሞትም ብለህ ለምን እግረን አንፈራጣ አትቆምም አለ ሞትን የሚከላከል ስለዚህ ይሄንን እያሳየኋችሁ እንዴት አይገባችሁም ይላል አላህ Subhanahu ነገ ደግሞ እንግዲህ ኩሉ ሻመት ኩሉ 10 ሻመት ኩሉ 100 ሻመት በዝቶ ደብዛው ጠፍቶ የነበረው ና ተመለስ ብሎ በቅጽበት እንዳለ እንዳሸናፍልቶ ያመጣሃል ይሄን አይነት ጌታ ታዲያ አንተ እንደ ቀላል አይተ እንደ ጓደኛ ትከራከረዋለህ ይላል አላህ Subhanahu Wa Ta'ala ثم إليه ترجعون እና የሆነው ሆኖ በመጨረሻ ወደዳችሁም ጠላችሁ ወደሱ ትመለሳላችሁ ከምትመለሱ ጊዜ من كنا نستنسخ ما كنتم تعملون إنا كنا نستنسخ ما كنتم تعملون ተሰሩት የነበረው አትጥፍ ሳይቀር ከተወለድክ ሰለተ እልፈት ድረስ በደቂቃ በሰኮንድ ያደረካት ነገር ሁሉ በሙሉ በመዝገብ ተዘጋጅታ ቁጭ ትላለች እቅራ ክታበክ ይላል ማለት እና 80 ዓመት በፈለክ ዝዘባርቅ ስትጨማለቅ የነበረው ሁሉ ማንም አላየኝ ማንም አይታዘኝ ያልከው በጨለማ በክፍል በዚናው በምኑ ሲጠባለቅ የነበረው ሁሉ የኔ ያህል አለ ብሎ ይወጣል መስገቡ ማለት ዛሬ የሰው ልጅ በሰሩት መስታሪያ ስንት ጉድ እየወጣ ነው አይደለም አላህ ረብል ዓለሚን ጂሃድ ይተፈጀል ነው ያለው ካሜራ ስር ነው ያለ ነው ዛሬ ሳይር መንገድ ላይ ያለ እንደው ለጥረም ሲሸማቀቁ ገና አስቀድሞ ጥስ እንዳትሰጅልህ የአላህ ካሜራ ግን ተረስቷል ማን ትዝ ይለዋል ፈለከው ተወራለ ተወራለህ ጉንጭ ይስተኛም ድረስ የፈለከውን ትሮጣለህ ወደ ባጥር የፈለከውን ትዘርፋለህ ትገፋለህ ትፈልፋለህ የሁሉ በካሜራ በቪዲዮ ስር ነው በአላህ ስም ያ ሁሉ ተሰጅሎ ጋራ ተራራ መስሎ ነው ጥራዝ ይመጣል ይሄ ስራ ጋራ ተራራ መስሎ ሙሉ ተከምሮ ተከምሮ መክተባ አይታቸዋል ስንት መጽሐፍ ነው አንድ መክተባ ውስጥ ያለው ያንተ ያን ትልቅ መክተባ የሚያክል ይሆን 80 አመት ያስመዘገብከው አንድ መክተባ ሆኖ ይመጣል ማለት ነው ስንት ጦም ስንት ኩንታል ያ ይመጣና አላህ እንግዲህ እንደ ከኝ እንዳትል አንተ ራስህ አንብብ ከመጀመሪያው ቀን በመጨ ተወለድክ እኔ ገሌ ገሌ ልጅ የተባልኩት በገሌ ሀገር በገሌ ክፍለ ሀገር በገሌ እናት አባቴ በእንዲህ አይነት ቀን በእንዲህ አይነት ወር በእንዲህ አይነት ደቂቃ ተወለድኩኝ ይላል የገዛ መዝገብህ ከዛ በዛ ቀን እናቴን ጠባው ስንት ጊዜ ያመጣልሃል ማለት በሁለተኛው ቀን በዛ አደረኩኝ በ80 ዓመት ድረስ ያደረካት በሙሉ ቁጭ ትላለች ማለት ከዛ በኋላ ምን ይልሃል አላህ አንተ ራስህ ነው የምታነበው ተቀራ ኪታብ ከፋ በነፍስከ اليوم عليك حسيبا ማንም አንባቢ አይቀጠርልህም መሰረት ትምህርት ፊደል ያልቆጠርክም ብትሆን ግድ የለም እኔ ተባበራለሁኝ የማንበብ ችሎታውን ሰጥቻለሁ አንተ አንብብ ይልሃል ማለት ነው አዳላውን ሲያሳይ ስለዚህ ሰርተ ታነበዋለህ በማን ፊት ነው የምታነበው ይሄንን ሰዎች ፊት ነው የምታነበው በአለም ፊት የዓለም ህዝብ ዛሬ ያለው ብቻ አይደለም ምድር ላይ ካሁን ቀደም ዓለም ከተፈጠረ ስንት ነው ምድር ከተፈጠረ ያለው ስንት መላእክት ነው ወደፊት ስንመጣው ስንት ነው ጂንም ይጨመራል ሰው ብቻ አይደለም ነው የሚያክል ደግሞ ይመጣል ሌላ እንደገና የሰማያት መላእክት በሙሉ ዙሪያውን ዘቁሟል ያሁሉ ሁሉ ተሞላበት ዓለም ጉዲህ ነው ራስ በገዛ እንደበተ እንደል የሰራውን ስራ በሙሉ ትናገራለህ ትናዘዛለህ እና ምንድነው የተጨመረብህ የተቀነሰብህ ነገር አለ ተቸው ይላል ደግሞ መብትህ ነው መቼም አንድ ነገር ሲሰራ ግድፈት አይጠፋ እና እነዚህ ሰራተኞች ተመላይኮች ጥንቁቅ ናቸው በመሰረቱ ግን አንተ የተጋነነ ነገር አለ ትንሽ ስህተት አለ ወይም የጎደለ የተረሳ ኸይር አለ የምትል ከሆነ ምን ትላለህ ይላል አስተያየት እንዲሰጥ ራሱ ጊዜ ማህ هذا الكتاب لا يغادر صغيرة ولا كبيرة ምንም ነገር የለም ማሸታችንም እዛ ቦታ ላይ ስለዚህ የምትሰጠው ምን ሆነ ትችቱ ውዳሴ ይሆናል ማለት ነው የመላእክቶችን ብቃት የሰራተኞች ጥንቃቄ ታረጋ ተመሰክራለህ ራስ ምን አይነት መጽሐፍ ነው ትንሽ ነገር ትልቅ ነገር አንድ ደቂቅ ነገር ይሄን የማያመልጠው ሁሉ ነገር አጠናቆ ነው ምን አይነት ነው ለቀልዱ ነው ጨዋታ የተናገርኩት ሁሉ ብለው ይዘግባሉ እንዴ ይሄ ነው ነውር የሆነው ማለት ነው ሌላ የለም ሌላ ምንም ነገር የለም ስራ ስራ ነው ስራ ነው አለቀ ከዛ በኋላ እንግዲህ ውሳኔው የአላህ ነው ማለት ነው ፈሪቁም ፊልጀና ወፈሪቁም ፊልሰይር ስለዚህ ثم إليه ترجعون ወደሱ ትመለሳላችሁ ይላል وهو الذي خلق لكم ما في الارض جميعا ደግሞ እኔ እኔ ለእናንተ ቀላል ጌታ አይደለም ባለውለታችሁ ነኝ በዚህ በምድር ላይ የሚያስፈልጋችሁን ነገር ሁሉ የፈጠርኩላችሁ እኔ አይደለሁምን ማን ሌላ የፈጠረልኝ ነገር አለ ይላል ሲተናገር አላህ Subhanahu Wa Ta'ala አንተን ብቻ ፈጥሮ ምድር በዳ ላይ ምላስ የሚቀመጥ ቦታ ላይ ቢወረውሩ ምን ትሆን ነበር እንዴት ልንኖር ትችል ነበር ግን መሬት ላይ ሲፈጥር ለመኖር ይሄን ነገር ሁሉ አዘጋጅቶ ነው ማጅን ዘርግቶ የሚያመጣ ማለት ነው ከማን እንዳበት ይላ አለላህ ሪዝቁሃ ሪዝቋ ብራብታም እንደ ሀብታምነቱ ዳም እንደ ዳህነቱ ድርሻውን በመሰረቱ መኖር የሚያስችለውን ነገር አዘጋጅቶ ዶማን ሰጥቶ ነው የሚያመጣው ማለት ነው ወለዲ خلق لكم ما في الارض جميعا በመሬት ላይ ያሉ ነገሮችን ሁሉ ለእናንተ በአጠቃላይ የፈጠረላችሁ እሱ ነው ይላል ስለዚህ በምድር ላይ ያለ ነገር ሁሉ የሰው ልጆች የጋራ ንብረታቸው ነው ማለት ነው ይሄ ደግሞ ሊታወቅ የሚገባው በምድር ላይ ያሉ ጸጋዎች ሁሉ በሙሉ የሰው ልጆች የጋራ ንብረት ነው አንዱ ባለቤት ሆኖ ሌላው የቤት ተመልካች መሆን የለበትም መሬት ያፈራችው ለሰው ልጆች ሁሉ የጋራ ንብረት መሆኑን ያረጋግጥልሃል አያት ማለት ነው እና መሬት ራሷ ለጋራ እንደተፈጠረችልን ሁሉ والارض وضعها للانام رسول الرحمن ላይ እቺ ጋራ አገራችሁ ናት ምድር በሷ ላይ የሚገኘው ነገር ሁሉ በሙሉ የሁላችሁም ንብረት ነው ይላል ሲባል ግን ሁሉ ተውኩል ይሁን እንደሽ ሹዕያ ማለት አይደለም ሁሉ ይሁን ማለት አይደለም በሞያው በጭሮታው ያ ባገልግሎቱ ያንዱ ደግሞ ከፍ ያንዱ ዝቅ ከመሰረቱ ግን ጦማዳሪ ሊኖር አይገባም ሀብታም ካለ እኔ ሀብታም ነው ጌታ ቀድፈኝ ነው ወርቆኝ ነው የራሱ ጉዳይ ሊላ አይገባውም ካለቹ ቀንሶ ቆርሶ ለዳው መስጠት አለበት ጦማዳሪ ሊኖር አይገባም ምድር ላይ አርካኑን የሚርሰው ሊኖር አይገባውም የስርጭቱ ከፍዝቅ ማለት ያ የተለያየ የሙያ ጉዳይ ነው የችሎታ ጉዳይ ነው አንተ ባገልግሎት ልክ ነው የምታገኘው ማለት ነው ግን በመሰረቱ ቦታ የሌለው ሰው ሊኖር አይገባም ለምን ለሁላችሁም በምድር ላይ ያለን የጋራ ንብረት አድርገን የፈጠርኩላችሁ እያለ ነውና ማለት ነው እና በምድር ላይ ያሉ ነገሮች ሁሉ እንደ ምግብ ሁሉም አያገለግሉም አንዳንድ ጊዜ እንደውም በተቃራኒ መርዝ የሆኑ ነገሮች አሉ ወጅ ነገሮች አሉ አይደለም የሚያወድሙ ነገሮች አሉ እነዛም ሳይቀሩ ለሁላችሁም ጥቅም ብዬ ነው የፈጠርኩት እያለ ነው አጠቃቀሙን ስላላወቃችሁ እንጂ በምድር ላይ የማያገለግል ነገር የለም ነው ይሄ ደግሞ በሳይንስ እንግዲህ ስንት ሚስጥር ያዘለ ነገር ነው ማለት ነው እና አሁን እባብ ምንድነው ፋይዳው እንላለን ማለት ነው ግን ምንድነው ፋይዳው ሰውን ተማ ተማ ዝንብ ዝም ነው አገልግሎቱ ምን ይፈይዳል ማለት ላ የማይፈይር ነገር የለም ችግሩ ግን እኛ አጠቃቀሙ ስለማናቅ ማህይሞች ስለሆን ያ ብዙ ነገር ፋይዳ ቢታርገን ነው የምናየው ማለት ነው በአሁኑ ጊዜ ግን የሰው ልጆች በተወሰነም ደረጃ የሉቀታቸው ያደገ በሄደ ቁጥር የተለጠኑ ቁጥር በምድር ላይ ንጣል የለም ይያሉ ነው ታወቁት ማለት ነው በምድር ላይ በቀጥታም ሆነ በዛዋሪ ጠቃሚ ነው ሁሉም ነገር አላህ ያደረገው ሁሉ ነገር ግድ መበላት አለበት እንዴ ተመበላት ብቻ አይደለም ዋጋ የሚያወጡ ብዙ ነገሮች አሉ አሁን ጥቅም የሚሰጡ ነገሮች እንደዛን ሁሉ እኔ ነኝ የፈጠርኩላችሁና ያስገኘሁላችሁ ይላል ማለት ነው አጀሚአን ማከደው ማለት ነው በአጠቃላይ በምድር ላይ ለናንተ ጥቅም ያልተፈጠረ ከቶ ምንም የለም የርሱንም ባህሩንም ያካትታል በአጠቃላይ ማለት ነው በምድር ላይ አንድ ነገር ካለ ጥቅም አለው ጥቅም ካለ ደግሞ ለማን ነው ለኗሪዎቿ መሆን አለበት ማለት ነው ስለዚህ አንድ ጉልበት አለ ብሎ ሁሉ ነገር እያግበሰበሰ ለሚሊዮነር መሆን ሌላው ደግሞ ሁልጊዜ ጾም ያዳሪ መሆን የለበትም ተቻችላችሁ ተከባብራችሁ ሁላችሁም የጋራ ንብረታችሁን መጠቀም መቻል አለባችሁ ነው የናት ብቻ ሰዎች ተረርተው በስራ ላይ ያውሉት ኑሮ በምድር ላይ ያሉ ችግሮች በሙሉ ይወገዱ ነበር ስግብግቦች አምባገነኖች እኛ ብቻ ንኑር እያሉ ነው ሌላውን ቦታ እያሳጡ ሁልጊዜ ጦርነት ችግር የሚመጣው ማለት ነው ግን ሁሉም አንተ ወገኔ ነህ ወንድሜ ነህ ተብሎ ተጠቋቀረ አላህ የሚበቃውን የኢኮኖሚክ ክምችት አስቀምጧል ምድር ላይ በየብስም ሆነ በባህር በምድር ከርስም ሆነ በጀርባዋ ያሉ ነገሮች ለሰው ልጆች ቁጥራቸው እየበዛ በመጣ ቁጥር እሱን percent ኡን እየጨመረ ነው የሚመጣው ማለት ነው ማዕድን አለ በምድር ውስጥ እስካሁን የተወጣው እዚህ ግባ የሚባል አይደለም የሰው ልጆች ገና እስኪካፍ አላደረጉትም በባህር ውስጥ ያለ ማዕድን ይሄን ያህል የሚባል አይደለም ያን ሁሉ ግን ተስማምተውና ተከባብረው ተደጋግፈው ቢያወጡት ሁሉም ተርፏቸው ወደው እስከሚጠሉ ይሆን ነበር ግን የተከማቸ ነገር አለ አንተ ምጣላው እቺን ዋን የተጣላው እኔ ተጣላው በሚለው ተባብረን ሌላ ንብረት አለ ከዚህ በዛ ለሁላችንም የሚበቃ ቢባል ኑሮ ሁሉም ተጠቃሚ ይሆን ነበር ግን በራስ ወደድነትና በዝግጁነት በትንሿ ነገር መናከስ ሆነ የሰው ልጅ ስራው ይሄ ደግሞ አኸራ ሳይሆን እዚሁ ራሱ አዛብ እየሆነብን ነው ማለት ነው ثم استوى الى السماء እና ምድርን እንግዲህ በዚህ መልክ ለእናንተ ታዘጋጀና ታስተካከለ በኋላ እንደገና ደግሞ የላይኛውን ዓለም አላህ Subhanahu Wa Ta'ala ለማስተካከል ወደ ሰማይ አቀና ወደ ላይኛው ዓለም ማለት ነው ፈተዋውነ ሰብአ ሰማዋት አንድ አይሉ ሰባት ሰማያቶችን በተወሰነ በተለያየ ርቀት ተረደራቸው ገነባቸው ይሄ ደግሞ የበለጠ ጥበቡንና ኃይሉን አጉልቶ የሚያሳይ ነው ምድር እንደ ምድር ያው ባህር ላይ ነው ያለችው የሰማይ ግን እባዱ ህዋ ላይ ነው በዚህ ስፋትና ክብደቱ አንዱ ሰማይ ግንት ውፍረቱ ብቻ እኛ እንደዚህ ስንገምጠው አሁን በስሜታችን እንደ ቆርቆሮ ጥቅል የምትል ቀላል ነገር አድርገን ነው የምናየው አንዱ ሰማይ ውፍረቱ ድንጋኔው ብቻ የወርዱና የቁመቱን ትቶ 500 አመታት የሚያስግዝ ነው ብለዋል ረሱል አለይሂ ሰላም ወንድ ያህል ክብደትና ስፋት ኑሮት እዛዶ ህዋ ላይ ሊቆም የሚችል ፍጡር ሊያመጣ የሚችለው ማን ነው አላህ ታላ ወነ በስተቀር ሁለተኛው ሰማይ ሲመጣ ያው ሶስተኛው ሲመጣ እንደዛው ሰባት ከዛ በላይ ደግሞ አርሽ ይመጣልሃል አርሽ ደግሞ እነዚህን ሁሉ በሙሉ ጠቅሎ እንደ ቀለበት ነው የሚሆኑት ሌላ ዓለም ውስጥ በስተቀር ሲታዩ ማለት ነው ይህን ሁሉ ያደረገ ጌታ ነው ሌላኛውን ዓለም ደግሞ በፍቃዱ በኃይል በጥበቡ ሰማያቱን አለና ተዛዙን ሲሰጠው ወዳውኑ ተሰየመ ማለት ነው ዳርስተታል ሰባ ሰማያት ሰባቱን ሰማያቶች ሁሉ አስተካክሎ አከናውኖ ቁጭ አደረጋቸው ከዛ ጀምሮ እስካሁን ድረስ አንድ ቦታ ሲያና ጥገና ምናምን ሳያስፈልገው ሁሉም ተሟልቶ አዲሱ ነው ይገኛል እስካሁን ድረስ ማለት ነው ይህን ሁሉ ያደረገ ጌታ ነው አላህ ማለት ወሆ ቢኩል ሸይን አሊም እሱ በሁሉ ነገር ፍጹም አዋቂ ነው ሰው የማያውቀው ምስጢር ከቶ የለም በሰማያትም በምድርም በሰማይም በሁሉም ነገር እውቀት የተባለ ሁሉ እሱ ዘንድ ነው በሱ እውቀት አንጻር ሌላ አዋቂ ከቶውንም የለም እንዲህ አይነቱ ጌታ ጋር ታዳ መጣላት እብደት አይደለም ነው የሚለው አላህ Subhanahu Wa Ta'ala አቅማችሁን ወቁ የሰው ልጆች ስለዚህ አቅማችሁን አውቃችሁ ከጌታችሁ ተስማምታችሁ ህይወታችሁን ከመራችሁ በዛ ዓለምም የተደላደለ ኑሮ ታገኛላችሁ በዛኛው ዓለም ደግሞ ወበሽር ለዚነ ባለው የዘላለም አንጀነት አወርሳችኋለሁኝ ከዚህ ፍቃድ የምታፈነግጡ ካላችሁ ግን ያው ቅድም ወተቁና ረለቲ ወቁዱልና የሚለው ይጠብቃልና ይህንን ንገራቸው እያለ ነው ለመለስተኛው ለተወካው ማለት ነው ነግረውናል ሰምተናል ምን ያህል እንግዲህ እንደምንቀበለው የራሳችን ምርጫ ነው የሚሆነው አላህ Subhanahu Wa Ta'ala ሂዳውን ያድለን ለመስራትም ያብቃን ይያን ዛሬው ደርሳችን ዘላይ ተቃለላ ወሰለላሁ ዐለ ነብዩ ኢላ ሰላም አለይኩም ወራህመቱላህ